هم الخاسرون وفي ثنايا قصص الأنبياء مع أقوامهم الثالثة وجه الله عباده المؤمنين بشرائع الإسلام وفي مقدمتها الصلاة والزكاة فيقول أقيموا الصلاة وآتوا الزكاة الله سبحانه وتعالى ስለቀደምት ህዝቦች በተለይም ስለ ይሁዶችና ብሎም ስለ ክርስቲያኖች በሰፊ እየገለጸ ደካማና ጠንካራ ጎናቸውን ያስተዋወቀና እያስጠነቀቀ በመቀጠል ላይ ነው ያለው በየጣልቃው ግን እኛን ደግሞ የእነሱን ደካማ ጎን እንዳንደግምና ስህተት እንዳናዲስ ያስጠነቅቃል እንደውም የእምነት መሰረት የሆኑት ጉዳዮችን ልዩ ትኩረትና ክብደት እንድንሰጣቸውና እንድናከብራቸውም ይጠይቃል በዛ መሰረት ዋቂሙ ሶላ አላህ Subhanahu Wa Ta'ala ግዴታ አድርጎ የመደበባችሁን ስግደቶቻችሁን አስተካክላችሁና ጊዜውን አክብራችሁ አዘውትራችሁ መቀጠልና መዝለቅ መቻል አለባችሁ ይላል ሶላት ኢማዱዲን ነው ወየስለቱ በይነ العبد وربه እና ሶላት በቀን በቀን በ24 ሰዓት ውስጥ አምስት ስግደቶች ቸል ሊባሉና ሊጓደሉ የማይገቡ ትልቅ የኢማን መለኪያ ናቸውና ስግደቶቻቸውን አስተካክላቸውና አዘውትራቸው መቀጠል አለባቸው ሶላት ከሌለ ከጌታ ጋር ያለው መስመር ተቋረጠ ማለት ነው ስለዚህ ነብዩ አለይሂ ሰላቱ ወሰለም ላ ኸይረ ፊ ዲኒን ለይሰ ፊ ሶላት ሶላት የሌለበት ሃይማኖት ዋጋ የለውም ብለዋል እና የሶላታችንን ጉዳይ በጣም ልናስብበት ይገባል ስለዚህ አላህ ከሰማንያ አያት በላይ ነው ስለ ሶላት በቁርአን ደጋግሞ አደራ ያለው እንግዲህ አንዳንድ فرض የሆኑ ግዴታ ነገሮች በአንድ አያት በሁለት አያት ግፋቢል በሶስት አያት ነው የሚገለጡት ሶላት ግን ከሰማንያ አያት በላይ ነው የሚገኘው ማለት ነው ለምንድነው የሚያሳየው ክብደትነት ወሳኝነቱን ان الصلاه وانها لكبيره الا على الخاشعين አላህን ከልባቸው የሚፈሩ በሆኑት ባሮች ካልሆነ በስተቀር በሌሎች ላይ ሶላት ማንም በቀላሉ የሚወጣት ነገር አይደለም በጣም ከባድ ፈተና ከላናት ይላል ማለት ነው ወአቱ ዘካት እንዲሁም ደግሞ ግዴታ መስዋዕታችሁንም መቸር መቻል አለባችሁ አላህ ገንዘብ ከሰጣችሁ ከብዙ ገንዘባችሁ ትንሽ ቆንሳ ቀርሳችሁና ቀንሳችሁ ለተራቡና ለተቸገሩ ወገኖቻችሁ መቸር አለባችሁ እንጂ ራስ ወዳድ መሆን የለባችሁም እነመል ሙእሚኑን አይኹዋ እየተባለ ወንድሜ ነህ እህቴ እየተባለ እንደገና አንዱ ጦም እያደረ ሌላው በስና ሲያገሳ ማደር የለበትም አላህ የመደበ ብቻ ለገንዘባችሁን ሁቁቅም በአግባቡ መወጣት አለባችሁ ይላል ይህ ደግሞ ለጊዜው ተጠቃሚው ምስኪኑ ቢመስላችሁም በዘለቄታው ግን የናንተው ጥቅም ነው ወማቱ ቀድሙ ለአንፉሲኩም ለራሳችሁ አስቀድማችሁ የምትልኩት መስዋዕት ምን ኸይሪን ማለት ሚማሪን ተገንዘባችሁ ራሳችሁን አቸንፋችሁ ከነሱ አድርጋችሁ ለተራበና ለተቸገረ በመስጠት የምትልኳት ለራሳችሁ ፍንቅ እያዘጋጃችሁ ነው በዛኛው በቀጣው ዓለም ተከማችቶ የሚጠብቃችሁ እሱ ነው ለጊዜው ምስኪኑ የበላውና የተጠቀመው ይመስላችሁ ግን እሱ ስንቅ አቀባይ ነው የምትልኩትን ነገር ወደዛኛው ሀገራችሁ የሚያውልላችሁ መልእክተኛ እንጂ ጥቅሙ ለእናንተ ነው ይላል አላህ Subhanahu Wa Ta'ala አንድ ሰው ከዚህ ቦታ ወደ ሌላ ሀገር ሊሄድ በሚፈልግ ጊዜ ተርሰው ከሚመጣ እንኳን የሚያስፈልገውን ወጭ ይሐውላል አስቀድሞ ማለት ነው እና ያንን ምናልባት በተለያየ መንገድ መላክ ካልተላከ በሰው ይላካል አንድ ጊዜ በአይነት ገንዘብ ፈልገዋለሁና እዛ ቦታ ድረስ ውሰድልኝ አንተ ላይ ይዘለ ለመሄድ ጊዜ በዛ መልክ እኛ ራሳችን ልከን እዛ ረሲድ እንዲያስቀምጥ ነው አርጎ ይገልጸዋል አላህ Subhanahu Wa Ta'ala ይህንን ነው የሰው ልጆች የሚንቀባቀቡና የሚፈሩት ማን ነው ዛሬ እንደምትጠቀምና እንደምትደሰትበት እዛኛው ዓለም ደግሞ ለተራበ ለተቸገረ መስጠት ማለት እዛ ቦታ ፈልገዋለሁና ይዘህልኝ ሂድ ብለህ ስንቅህን ነው የላከው እንደውም ይሄ የተሰጠው ምስኪን ባለውለታ ነው አንተን ስንቅህን እዛ የምትፈልገው ቦታ አድርሶልሃልና ይላል አላህ Subhanahu Wa Ta'ala እና ተጅዱሁ ኢንደላህ ለጊዜው የተለየና ከእጃችን የወጣ ቢመስላችሁም በሂደት ግን መጨረሻ ላይ እጌታቸው አላህ ዘንዳ ተከማችቶ ታገኝታላችሁ ይላል ስለዚህ ሰው የሚሳሳው ብዙ ጊዜ ገንዘብ ከወጣ መልሶ አይመጣም ብሎ ነው ነገ ይመጣል እንዳውም ጨምሮ ደርቦ አትርፎ ይመጣል ካለ ማንም ሰው ለመስጠት ወደ ኋላ ነው ስለዚህ እነዚህ ነገሮች የሚከብዱን የኢማን ድክመት ነው የአይነት አላማውና ውጤቱን ስለምንዘነጋ በቃ ተሰጠሁኝ እኔ በቃ ተሰርኩኝ የሚል ስሜት ነው የሚያድርብን ይሄ ነገር ግን እዚህ ምናልባት በላይን አከማጭተህ ምንም ሳትጠቀምበት ለገጥ ተውል ይርት ይችላል እዛ የላካስ ድራ ሸረሪያል ምናልባት ታስተብከው በላይ አድጋ ትጠብቀሃለች ማለት ነው ገንዘብ ያ ነው አስተማማኙ ገንዘብ ሌባ የማይወስደው የማይከስረው ማለት ነው እዚህ ያለው ግን ለጊዜው የኔ ይመስልሃል እንጂ ትተውልት ይርት ይችላል ላትጠቀምበት እና ጌታችሁ ዘንዳ ተከማችቶ ታገኙታላችሁ ኢነላህ ቢማ ተዕመሉነ በሲር አላህ Subhanahu Wa Ta'ala በሚሰሩት ነገር ጥልቅ ተመልካች ነው እንዴ ያላየ ያልሰማ ወይም የረሳብን እንዳይመስላችሁ ከናንተ በለጠ ከታተዋለ ሂሳቡን ይላል አላህ እና ስትሰጡ የምትሰጡት ምን ያህል እንደሆነ ለምን ብላ ለምን አላማ እንደሆነ ምን ፈልጋችሁ እንደሆነ አቀዋለሁኝና በዛ መሰረት እስኪስማር አርጌ አሳድጌና አደርቤ ጨምሬ ነው የምሰጣችሁ ይላል አላህ Subhanahu Wa Ta'ala እና በዚህ መልክ እንግዲህ ኡመተል እስላም አሳስያት ዲን የዲን መሰረት የሆኑትን ነገሮች ቸል ሊሏቸው አይገባም የቀደምት ህዝቦችን የጠፉትና የወደቁት አላህ ግዴታ ያደረገባቸውን ነገር ቀስ በቀስ እያጓደሉና እየተዳከሙ በመሄድ ነውና እናንተም እንደዛው እንዳትሆኑ ተጠንቀቁ ይለናል ማለት ወቃሉ እና ይህም በጣልቃ ነው ቅድም በመግቢያው እንደጠቀስኩት እንግዲህ እኛንም የሌሎችን ታሪክ ዝም ብሎ ሲያወራ ታሪክ አዳማጭ ብቻ እንዳንሆን በየጣልቃው ደግሞ እኛ ማድረግ ያለብንን ግዴታ እያስተማረን ለማስታወስ ነው እንደገና ወደ ነበረው ቅሷ ተመለሰ ወደ አህል ኪታቦች ማለት ነው አበርግጣቦች በአንድ ወቅት ልክ እንደኛ የታላቅ ነብይ ተከታይ ነበሩ የታላቅ ኪታብ ተመሪዎች ነበሩ ግን ያንን እሴታቸውን እየረቀቁና እየረሱ እየተንሸራተቱ ሲሄዱ ምን ያህል እንግዲህ አሳፋሪ ጥፋትና ስተት ውስጥ እንደተዘፈቁ እያሳወቀን ነውና አሁንም ወደዛው በመመለስ የቀድሞ አለል ኪታቦች በጣም ከዲናቸው ከመራቃቸው የተነሳ መሰረታዊ የሆነ ተውሂድ እንኳን ደብዝዞባቸው ምን አሉ ለን የድኹለ ጀነተ ኢላ መን ካነ ሁደን አው ነሳራ እና ከጠባብነትና ከዘረኝነታቸው ተነስተው ጀነቱን የሚገባባት ማንም ወገን የለም እንደኛ ይሁዳ ካልሆነ በስተቀር አሉ ማለት ነው አላህ እንግዲህ በአለም ላይ ያሉ ፍጥረታቶች እሱ ባሮች ናቸው ጀነት የሱ ጸጋ ናት ጀነት የሚገባ የማንም ዘር ይሁን ጥቁርም ይሁን ነጭም ይሁን ሀብታም ደሃ ይሁን እኔን ያወቀና ፈቃደኛ ያከበረ ነው የሚለውን ትተው የራሳቸው የግድ ጓሮ አደረጉትና ገነት ሊገባ የሚችለው የኛ አባል የሆነ ይሁዳ የሆነ ሰው ብቻ ነው እስተማለት ሄዱ የዝቅጠት ነው ማለት ነው ማን ነው እንደዚህ ብሎ ያስተማረው ሙሳ ወላ ሀሩን እነሱ ራሳቸውን ከመውደድና ከማግነን ተነስተው ሌሎችን ደግሞ ከማንቋሸሽ ከመመቀኘት ብዛት እንኳን ዱንያ ላይ ጠርቶ በዛኛው ሰፊውን ዓለም እንኳን የኛ ብቻ ጥሪት ነው ከኛው ጮሆነ ሆነ ጀነት አገኝ ምስተማለት የሄዱ ክፋተኞች ነው ወቋቸው ይላል ማለት ነው ይሁዶቹ በበኩላቸው ለየድኹለ ጀነተ ኢላ መን ካነ ሁዳ ሲሉ ክርስቲያኖቹ ደግሞ በበኩላቸው ላለመበለጥ እንዲሁ ተነስተው አው ነሳራ ወቃለት ነሳራ ለየድኹለ ጀነ ኢላ መን ካነ ነሳራ ፉክክር ማለት ነው በሁለቱ መካከል ሁለቱ ቡድን ነው የሚጫወተው ኳሱን ማለት ነው ሌላው ግን ተመልካች ነው እና የሁዶቹ ጀነት መግባት የምትፈልግ ሰውን የሁዳ ሁን ብሎ ይሰብካሉ ክርስቲያኖች ደግሞ አይደለም ጀነት የምትፈልጉ ከሆናችሁ ያልተጠመቀ አይጸድቅም የፍጀታ ነው ማለት አለብህ ይላል እነዚህ ሁለቱ ይህን ጨዋታ በቅብሎች እየያዙ ነው ያሉት ሌላው ሌላውማ ተረስቷል ሰውም አይደለም ጭራሹን ማለት ነው ሙስሊሞቹም አረመኔው ነው የሚባሉት ስለዚህ እንደዚህ እኮ ነው በዚህ መልክ ነው የሚያዋችሁና የሚገምቷችሁ ታውቃላችሁ እንደባና ግብ ይላል አላህ Subhanahu Wa Ta'ala ከኒ አባባላቸው ተምን ተነስተው ምን ያህል እውነት ሊሆን ይችላል ወደሚለው ሲመጣ ባጭር ቃል ገልጠዋለሁ ይላል አማን ይሆም ይቻ አባባል የሁለቱም ቡድኖች ከንቱ ምኞት ናት አላህ Subhanahu Wa Ta'ala ከንቱ ምኞት ከምኞት አያልፍም በእነሱ አስተሳሰብ ጀነት የኛ ጥሪት የደራ ጓሯችን ነው እያሉ ነው ይሄንን እንግዲህ አፉ ለማለት የሚቀለቅለው የለም ሰው አፉ የተቀደደ የፈለገው መናገር ይችላል ግን ከምኞት አያልፍም መናገር ብቻ ነው እንጂ ይሄን ሊያረጋግጡበት የሚችሉት ነገር አይኖርም እኔ ጀነትን ተውሂድን ለታጠቀ ሁሉ ቃል ገብቻለሁ ይላል አላህ Subhanahu Wa Ta'ala ኢላ መን ካነ ሳራ በማለታቸው ሲልከ አማንዩም ይህች አባባላቸው ከንቱ ምኞታቸው ከምኞት ሊያልፍ አይችልም ቁርሃቱ ቡርሃነኩም ያ አባባላችሁ ማረጋገጫ ካለው እስቲ ማረጋገጫው መረጃውን ስጡን ብለህ ሲጠይቃቸው ያ እንኩንቱም ሳዲቂን ከማ እንደምትሉት አባባላችሁ እርግጠኞች ከሆናችሁ በዚህ አባባላችሁ ከተውራት ከእንጂል ወይም ተአቅልም ሆነ ተነቅል አንድ ዝግባ የሚባል መረጃ ካላችሁ አምጡትና ሲያረጋግጡልኝ ብለህ ጠይቃቸው ምንም ያመጡት የሚችለው ነገር የለም እና نحن شعب الله المختار አላህ እኛ የመረጠን ልዩ ዘር ነን በምድር ላይ አላህ Subhanahu Wa Ta'ala የኔ ብሎ የፈጠረው ይሁዳን ብቻ ነው ከዛ ውጭ ያለው ዝም ብሎ የመጣ አራሙቻ ነው ብለው ራሳቸው የፈጠሩት ነገር ካልሆነ በስተቀር በአላህ በኩል ወይም ደግሞ በሩሱሎች ይሁዳ ብቻ ነው ጀነት የሚገባው ወይም ነሳራ ብቻ ነው የሚባለው ከቶንም ተብሎ የሚያቅ ነገር አይደለም እነሱ ግን ይሄን አባባል ለማያውቁ ሰዎች እውነት አስመስለው ያቀርቡታል ይሰብካሉ ያ አባባል ሁሉ የዳዋ ባጢላ ኢላ አን ይኩን ላ ማንኛውም አባባል ተቀባይ ሊሆን አይችልም መረጃ እስካልደገፈው ድረስ አሁንም ለዛ አባባላችሁ ማስረጃ ካላችሁ አምጡና ሲያስረዱ ብለ ጠይቃቸው ይላል ከየቱ ሊመጣ ይችላል እና እኔ በበኩሌ ግን ስለ ጀነት ማን እንደሚገባ ለማን እንደሚገባው እማጥፍከውን ድረስ ላረጋግጠው የምፈልገው በላ ይላል በላ ይርኩሉ ጀና ሁሉ ሙእሚን ተቂ እና እነሱ እንደሚሉት የውዳ ያልሆነ ወይም ነሳራ ያልሆነ የሚለው ሳይሆን በእኔ በኩል ግን በእርግጠኝነት ልነግራችሁ የምችለው ነገር ካለ በላ يدخل جنة الله سبحانه وتعالى كل من آمن واتقى وعمل صالحا በጌታ ያመነና የተጠነቀቀ መልካም የሰራ ሁሉ የማንም ዘር የማንም ጎሳ ቢሆን ጀነት የሚከለክለው እንደሌለ ነው የማረጋግጠው ይላል በላ من اسلم ማለት من يقبل على الله سبحانه وتعالى واتجه الى ربه بإيمان صادق وجاءه ፊቱን ወደኔ ያዞረ ይላል ፊቱን ወደኔ ያዞረ ማለት የተለያዩ የውሸት አማልክቶችን ትቶና ከርቶ ረብ العالمين ነው ኻሊቅና ራዚቅ እሱም ብቻ ነው የምገዛው ብሎ ለኔ ግንባሩን የሰጠ ሁሉ ጀነት ሊሰጠው ቃል ገብቻለሁ ይላል ወሆ ሙህሲን ወሆ ሙሰዲቁን ሙቂኑን በኢማኒሂ ኢማኑ ሲናገር በልቡ እርግጠኛ ሆኖ እስከተናገረ ድረስ ወይም ደግሞ ኢማኑን በመልካም ስራ እስካስደገፈው ድረስ አይ ኢማንን ሶሂህ አመልን ሷሊህ ይዞ ከመጣ ማንኛውንም ሰው ጀነት ላገባው ነው የማረጋግጥለት ይላል እና የዛ አይነት አቋም ይዞ ከመጣ በትክክል ፊቱን ወደ ጌታው አዙሮ ወይም ደግሞ ስራውን አስተካክሎና አቋሙን አሳምሮ እንዲሁም እምነቱን አጠናክሮና እርግጠኛ ሆኖ ወደ ጌታ የሚመጣ ካለ የማንም ዘሪውን ፈለው አጅሩ عند ربه በእንዲህ አይነቱ አማኝ እጌታው ዘንዳ ምንዳው ተይዘለታል ማንንም ሊከለክለው አይችልም ቸላ ላይ ሊቆም የሚችል ማለት ነው ወራፈሁን عليهم የዛ አይነቱ አማኞችና አገልጋዮች አላህ Subhanahu Wa Ta'ala ይህን አይነት እንግዲህ አቋም እስከ ተከተሉ ድረስ ቅጣት ያመጣብናል ብለው ሊፈሩ አይገባቸውም ዛሊም አይደለምና አላህ ወላሁም ያህዘኑን ወይም ደግሞ የምንመኘውን መልካም እድል ይነፍገናል ብለው ማዘንም አያስፈልጋቸውም እንዲህ አይነቶቹን አማኞች ከሚፈሩት ሁሉ ጠብቄ ለሚመኙት ሁሉ አበቃቸዋለሁና ይላል ማለት ነው እንግዲህ ይሄ ነው የአላህ ውሳኔ አላህ Subhanahu ወተላ በማንኛውም ዘመን በየትኛውም ሀገር የማንም ጎሳ የማንም ዘር ይሁን ትክክለኛ ኢማን ካለውና እምነቱን በተግባር በስራ ካረጋገጠ በዛውም ላይ ደግሞ እክላስ የተሞላበት እስከሆነ ድረስ ስራው ይህ ሰውዬ ጀነት የማያገኝበት ምንም ምክንያት የለም ነው የሚለው ስለዚህ እንግዲህ ኢማናችን በጌታ ዘንዳ ተቀባይ እንዲሆን በዚህ አያ መሰረት ሁለት አበይት መሰረታዊ ነጥቦች መሟላት ይኖርባቸዋል ማለት ነው አንደኛ ማን አስለመ ወጃው ለላህ ማለት ማን አخلص አመለው ሊላህ እንደማለት ነው ስራውን ያሳመረ ለአላህ ፍጹም ያደረገ ማለት ነው ለምስራውን ስራ ትግደቱ ጾም ዘካት ሐጅ አምሪ ማሩፍ ነይ አን ሙንከር ዳዋ ዱዓ ሁሉ ነገር ምስተራው ለይውሊ ለይስሙሊ ሳይሆን ወይም ለጊዜያዊና ለግላዊ ጥቅም ብለ ሳይሆን ለአላህ ሪዳ የአላህን ውዴታ ለማገኘት ብለ በእኽላስ እስከሆነ የምትሰራው የዛ አይነት ሰራተኛ ዋጋ ጌታው ጋር ተይዞለታል ይላል ማለት ነው ሁለተኛ ደግሞ ይህንን ስራ በምትሰራ ጊዜ ወሙህሲኑን የሚለው ሙጣቢቁ ሊሸረኢላህ ስብሓነሁ ወተዓላ የአላህን ህግ የተከተለ ሆኖ እስከሰራው ድረስ ቢድዓ ሳይሆን ማለት ነው መጀመሪያ የምትሰራው በእክላስ ለአላህ ብለ መሆን አለበት ሁለተኛ ደግሞ ያ የሚሰራው ስራ ቢልኪታብ ወሱና በግልጽ የተደነገገና በተቀመጠው ስርዓትና መመሪያ መሰረት መከናወን ይኖርበታል መጀመሪያ መሽሮ የሆነ ነገር ለአላህ ብለ እስከሰራ ድረስ እንደገና ደግሞ ያምስተራው ነገር አዳቡ ሹሩጡ አርካኑ በዲኑ እንዳስተማረ እስካደረከው ድረስ የዛ አይነት ስራ ይዞ የመጣ ሰው ጌታ ዘንድ ወረታውን ይነፈጋል ማለት ዘበት ነው ማንም ሰው ቢደነፋ ስንቱ ምኞት እንጂ ይህንን እድል ሊነፍሰው የሚችል ማንም የለም ሲል ያረጋግጣል አላህ Subhanahu Wa Ta'ala ስለዚህ እኛ እንግዲህ ነው ትኩረት ልንሰጠው የሚገባው ማለት ነው ከሁሉም በፊት አህም ሸይ اخلاص العباده لله سبحانه وتعالى عبادتችን ለአላህ ፍጹም የጠራ መሆን አለበት ለአላህ ብለን የምናደርገውን ነገር በስሜት ደረጃ እንኳን ሌላ ምስጋና ዝና ልንጠብቅበት አይገባም ማለት ነው ምሰራው ስራ ለአላህ ብቻ መሆን አለበት ያ የምሰራው ስራ ደግሞ መሽሮ መሆኑን ማረጋገጥ አለብኝ ይህንን ካደረኩ ግን በጌታዬ ዘንድ ሙሉ ዶማን ተሰጥቶኛል ማለት ነው እና ናግሬ ግን ይህንን ቁም ነገር ተውና አፈር አብልተው በዘረኝነት ስም የተነስተው የውሉ እክላስ ማያስፈልግ እትባ ማያሻም የሁዳ መሆን ብቻ ይበቃል አለ ማለት ነው ይሁዳ ከሆን ተፈላስ ምንም ችግር የለም ክርስቲያንም ደግሞ በበኩሉ ተነስቶ ላለመበለጥ በተፎካካሪነት ተተጠመቅ ኢየሱስ ያድነኛል ካልክ ችግር የለም ብሎ ቁጭ የማቁም ነው ቢላ ምን አገናኘው አንድ ግለሰብ የአንድ ሰው ዘር መሆን ምን አገናኘው እሱ ለራሱ ባሪያ ነው ከተገዛ ነው ጀነት የሚያገኘው የሱ ዘር ነው ስለሆነ ብቻ ያላን ተውሂድ ሳታውቅ ሳትሰራ መልክ መጥፎ ሳትከለከል የአንድ ቡድን አባል ስለሆንክ ብቻ ጀነት ታገኛለህ ማለት ይህ በእውነቱ ሎጂክ እንኳን ለቀበለው የሚችል ነገር አይደለም እንኳን በዛ በጀነትን የሚያለ የዘላለማዊ ዓለምና ጸጋ ይቅርና እዚህ ዱንያ ላይ ራሱ ይህንን የሚሉ ሰዎች ይህንን የሚሉ ሰዎች የኛ አዳር የሆነ ይሁዳ የሆነ በዚህ በዱንያ ላይ ያለውን ሀብታችን ሁሉ እናካፍለዋለን ለምን አይሉም እሺ ጀነትን አባል በመሆን ብቻ ያረጋግጡለት ነው እዚህ ዱንያ ላይ ግን አንድ ሳንቲም ሊሰጠው አይችልም ምኞት ስለሆነ ካንቱ ምኞት ስለሆነ የሚሰልፋቸው ነገር ስለሌለ ውሸት ነው ማለት ነው እውነት ቢሆን ኑሮ የሁዳ የሆነ ሁሉ አሁን በአለም ላይ በተለያየ መልኩ አምታስተው አጭበርበው የዓለምን ኢኮኖሚ የሚነዱት የሚያሽከረክሩት እነሱ ናቸው ግን ደግሞ ይሁዳ ሆኖ ምን ሰው የሚቀምሰው የሌለ መናጥ ያለ ለምን ለሱ አያቋቁሙትም ለምን አይሰጡትም ወደ ክርስቲያን ስትሄድ እንደዛ ነው ክርስቲያን የሆነ ሁሉ ደልቶት ነው የሚኖረው ችግረኛ የለም ጀነት የኛ አዳል የሆነ ሁሉ በሙሉ የጀነት ነው ሲሉ እዚህ ያለው ለምን አይሰጡትም አያደረጉትም እና ይሄ ከንቱ ምኞት ነው ያለው ለዚህ ነው ወቃለት ይሁድ እንደገና የሁዶች ጉዳቸው አልቀምና ጥሩ ቀጣውን በሚቀጥለው እንመለስበታለን ወሰለላሁ ዐለ ዐለ ነብይ ወኢላ ሊቃ አላሁ ሱብሓነሁ ዐላ ረሱላህ እንደገና ተመልሰናል وقالت اليهود ليست النصارى على شيء وقالت النصارى ليست اليهود على شيء እንደገና ይሄንን ፉክክራቸውን በመቀጠል ሁለቱ ቡድኖች ምን ይላሉ የሁዶቹ በቅድሚያ ክርስቲያኖች ምንም ቁም ነገር ላይ አይደሉም ሃይማኖት አለን ይላሉ እንጂ እነሱ ከንቱ ናቸው ምንም ዋጋ የላቸውም በማለት ያንቋሽሻሉ ይላል ወቃለት ነሳራ ክርስቲያኖች ደግሞ በአጠፋው ተነስተው ለይሰት ለይሁዱ አላሽ ይሁዶች በምንም ቁም ነገር ላይ አይደሉም በማለት ምላሻቸውን ይሰጣሉ ወሁም የትሉን الكتاب የሚገርመው ይህንን የሚሉት ሁለታቸውም ቅዱስ መጽሐፍን እናነባለን እያሉ ነው የቅዱስ መጽሐፍ ተከታዮች ነን እሱን እናከብራለንና ያለውን እንቀበላለን የሚሉ ሆነው እንደገና በመጣረር አንዱ ሌላውን ዋጋ ቢስ እያደረገ ሲያወግዝ ታገኘዋለህ ይላል እና የሚሉት ውሸት መሆኑ ራሱ በዚሁ ማረጋገጥ በርሳቸው የተፋለሱ መሆናቸው ያረጋግጣልና ያጋልጣል ማለት ነው ባለፈው አያት ላይ ሁለቱ ተስማምተው የሰጡት የጋራ መግለጫ ይመስል ነበረ ወቃሉ ለን يدخل الجنه الا من كان هوداس او نصارى ሁለቱ ቡድኖች በጋራ ወይ ይሁዳ ወይ ነሳራ የሆነ እንጂ ከዛ ውጭ ያለው ዋጋ የለውም እንደማለት ነበረ የሚገባን ዛሂሩን ስናየው ማለት ነው እነሱ ተስማምተዋል ሁለት ጀነትን ለሁለት ገምተው ከወዲያ አንተ ከወዲያ እኔ ብለው ያው እዛ ሀገር ለመግባት የሚፈልግ ሰው ወይ እኔ ይበል ወይ አንተ ባል መሆን አለበት እንዳሉ ነበር የሚያመለክተው ቃሉ በጥሬው ሲታይ ማለት ነው አሁን ግን እስበርሳቸው በዚህ ነገር እንደማይስማሙ እንደገና የተቃራኒ መጣ ማለት ነው ምናሉ ሁለታቸው ተስማምተው ሳይሆን በመፎካከር ነው አንዱ ሌላውን በመተካት ነው ያለፈውንም የተናገሩት የይሁዶች ብቻችን እኛ ብቻ ነን ጀነት ባለ ርስቶቹ ነው የሚሉት እንግዲህ ክርስቲያኑ ቦታ የለውም በእነሱ አመለካከት ማለት ነው ክርስቲያኑ ደግሞ በተጠቂነት መጥቶ እናንተም ሌላውም ቦታ የለውም የኔ ብቻ ናት ጀነት ነው የሚለው ለዚህ ማረጋገጫው አሁን ቀጥሎ የሚመጣው አያት ነው ማለት ነው አዎ ወቃለት ለይሁድ ለይሁድ የተባሉት ቡድኖች ለይሰት ነሳራ አላሸይ ነሳራዎች በምንም ቁም ነገር ላይ አይደሉም ሃይማኖት አለን እያሉ ይጃጃላሉ እንጂ ሃይማኖት ማለት እኛ ብቻ ነን ባለቤቶቹ ስለዚህ እነሱ ሃይማኖት ከንቱ ነው ብለው ነው የሚያምኑት ይላል እንደገና ወቃለት ነሳራ ክርስቲያኖች ደግሞ በበኩላቸው ለይሰት ለይሁድ አላሸይ ይሁዶች በምንም ቁም ነገር ላይ አይደሉም በማለት ይወጋገዛል ስበርሳቸው ይላል ምን ይሄን ማለት የሚገባው መረጃ ሲኖር ነበረ አንድን ሰው መወንጀልም ሆነ መደገፍ ወይ መንቀፍም ሆነ መደገፍ የሚቻለው መረጃ ካለ ነው መረጃ ሳይኖር ግን አንድን ሰው ዝም ብለ ብትዘልፈው ተሰራ ዘለፋ ሊያልፍ አይችልም አንተም ፍዝክ እንጂ ሌላ አታተርፍም እነሱ ግን ለአይና ባወጣ ጉድ ዝም ብለው አንዱ ተነስቶ ሌላውን ዋጋ ቢስ ያደርጋል ይላል ወይም የትሉን الكتاب ምንም የማያውቁ ማህይሞች ቢሆኑ መቼም የማያውቅ ሰው የፈለገውን መዘባረቅ ያለ ነው ግን እነዚህ ሰዎች ያውቃሉ እኮ በመሰረቱ ስለ ሃይማኖት እንደው ሁለታቸውም የሚስማሙት በኪታብ አለ ተውራት ሁለቱም ይስማሙበታል እና ተውራትን እያነበቡ እንደገና አንዱ ሌላውን ዋጋ ቢያረግ ታገኘዋለህ ይላል ማለት ከذلك قال الذين لا يعلمون ተውራት የሚለው ምንድነው كل من آمن بالله وأطاعه يدخل الجنة ነው የሚለው እንዲሁም ደግሞ እንጂልም በበኩሉ እንደዛው ነው የሚለው ያመነና መልካም የሰራ ጀነት ይገባል ብለው ነው እንትን የሚለው እና እነዚህ ግን ሙእሚን አይደሉም አሉ ፈረጁት ማለት ነው አንዱ እኔ ብቻ ነኝ ከኔ ውጭ ያለ ዋጋ የለውም ሲል ተውራትን እያስተባበለ ነው ማለት ነው እንጂልን እያስተባበለ ነው ተውራት የውዳውን እንትኑን የፈለከውን በጌታ ያመነና መልካም የሰራ ይጠድቃል በማንኛውም ጊዜ ነው የሚለው እንጂልም እንደዛው ነው የሚለው ይሄንን እያነበቡ ግን እነሱ በጠባብነት በእና በመቀኝነት ጀነትን እንደ አንድ ግለሰብ ጓሮ አጥበው የኛ አባል ያልሆነ ሰው እሷ ትርጉም ለሊመታ ሊመጣ አይችልም እንደውም ሃይማኖቱ በመሰረቱ ከንቱ ነው ምንም ሃይማኖት አለን ይላሉ እንጂ የላቸውም እስከ ማለት ይሄዳሉ ነው የሚለው ይህንን የሚሉት ደግሞ ኪታቡን እናምንበታለን የሚለውን ቅዱስ መጽሐፋቸውን እያነበቡ ነው ያንን ባያውቁና ባያነቡ ኑሮ ማህይም መቼም ቢሳሳት አያስገርምም ነበር ይላል ከዛሊክ ቃል الذين لا يعلمون مثل قولهم የብቻ ሳይበቃ ደግሞ እነሱ በቀደዱት ፈር ሌሎቹ ደግሞ ምንም እውቀት የሌላቸው ማይሞቹም ይህንኑ ስህተት መልሰው ደገሙት ይላል ምክንያቱም አዋቂ ሲያጠፋ አላዋቂ መከተል ያለ ነው እነሱ እንግዲህ አዋቂ ነን ብለው ይሁዳ ምንም ዋጋ የለውም ነሳራ ምንም ዋጋ የለውም የሚል የመወነጃጀል ቃል ሲለዋወጡ ሌላው ሙሽሪኩል አረብና ሌላው ቡዚው መጁሲውም ተነስቶ ፋቲም ያመልከውም እንላምን የሚገዛውም ሳይቀር እንደም ሁለታቸው ማታስፈልጉ እኛ እንሻላለን ብሎ አረፈ ማለት ነው ዋጋቸውን የሰጣቸው ይሻላሉ የተባሉት ይሄን ያልተዘቀጡ እስካፍ እስካለው ድረስ ለምንድን ነው የማይናገረው የፈለገው እና ቃል الذين لا يعلمون في كل زمان ومكان ያሉትን ጃሂልያዎች በሙሉ ያካትታል ከነሱ በፊት የነበሩትም ሙሽሪኮች አድ የሰሙድ የሚባሉትም እንዲሁ ብለው ነበር ቀደም ሲል ቀውሙ ኑህም እንደዛው ብለው ነበር አተዘሩና አለያ ተቁም ወላ ተዘሩና ወደ ወላ ሱሐይ ብለዋል አሁንም ያሉት ዘመናዎቹ ስልጡኖቹም አወቅን ቢሉም አላህ ላይ ያለሙን አለ በወህዳንያት ላይ የማያምን ሰው እውቀት ቢስ ነው ፈለገው ጣራ ቢደርስ ለምን የተፈጠረለትን አላማ ትልቁን ቁም ነገር ረስቷልና ማለት ነው ስለዚህ አላዋቂዎቹም እንደዛው በበኩላቸውና በፈንታቸው ተነስተው ይህንኑ ዋጋ ቢስ ቃል ተናገሩት የዛ ራስ ተጠያቂ እነሱ ናቸው ይሄን አይነት ፉክክር ባያነሱ ኑሮ ሌላው ደግሞ የባሰበት ይሻላል ሊል ባልቻለ ነበር ግን እነሱ ፈርለቀው ሲሄዱ ላለመበለት ሌላው ደግሞ ምንም እውቀት የሌለው መከራከር የማይችለው እንደ ለመናገርማ ከሆነ እኔስ ምን ያቅተኛል ብሎ ላኢለን ይጥለቀውልህም ልክ እንደነሱ እኔን ያልሆነ ሰው ጦጣዎት ያልተገዛ ሰው ከቶንም አይጸድቅም ፀሐይ ያላመለከ ጭራሹን ቦታ የለውም ላም ለላም ያልሰገደ ምንም ተቀባይነት የለውም እያለ ሁሉም በበኩሉ ሁሉ ህዝብን ቢማለደ ፈርሆን እንዳለው ሁሉም ራሱን ቅዱስ ሌላውን እርኩስ እያደረገ መቀጠሉን የዚህ ሁሉ መስኡልያ ተጠያቂ እነሱ ናቸው ይላል አላህ Subhanahu Wa Ta'ala ያቱም የኪታብ ባለቤት የተባሉ ሰዎች ቢያንስ ቢያንስ ሰው ይሳሳታል ግን መሰረቱን ለቆ እንደዚህ ተነጭራሹ ድድ ከተውራት ያለው በተቃራኒ እንግሊዝ ያለውን በተቃራኒ ከተናገሩ ሌላውስ ደግሞ ዝም ብሎ እንዴት ሊያቸው ይችላል እንደዚህ ሆነው በዚህ ደረጃ የዘቀጡ ናቸው እና እነዚህ ሰዎች ናቸው የዓለም እንደ አባዋራ ሆነው በአሁኑም ጊዜ እያመሱ ያሉት ማለት ነው በመጨረሻ ያው መንዛ አደሰም ካረጉት በኋላ ሃይማኖቱ ከስም በስተቀር ዋጋቢ ካደረጉ በኋላ ሃይማኖት አያስፈልግም ወደሚለው ድምዳሜ ደረሱና ተጨራሹ ወደ አውሬነት ተለወጡ ማለት ነው ሃይማኖት ከንትን ጋራ ምን አገናኘው አለና የነሱ ሳይበቃቸው ደግሞ ሌሎቹ ሃይማኖት ያላቸው በእነሱ እሴት በእነሱ መሰረት እንዲሄዱ እኛ ከፍረናልና እናንተም ክፈሩ እንድትሰለጥኑ ከፈለጋችሁ እንድታድጉ ካማራችሁ እኛ እኮ ሃይማኖታችንን ስለጣልን ነው እናንተም ለምን አትጥሉም እያሉ እኛን ይመክሩናል ማለት ነው ለምን እሱ ብቻውን ሊጠፋ አይፈልግምና የተፈሩነ ከማ ከፈሩ ወተኩኑነ ሰዋ እንዳለው ማለት ነው ከዛሊከ ቃለ ለዓለሙነ لا يعلمون مثل قولهم ምንም እውቀት የሌላቸው ማህይማን ህዝቦችም ልክ የነሱ አይነት አነጋገር ደግመውታል ይላል فالله ያቁሙ በይነሁም እንግዲህ ማንኛውም ቡድን እየተነሳ የፈለገውን መለፈፍና መለፍለፍ የትም አያደርስምና ይህን ነገር እልባትና ውሳኔ ሊሰጥ የሚገባው የሁሉም ባለቤት የሆነው አላህ ነው በእኔ በኩል ግን ያቁሙ በይነውም ሁላቸውም ነው ተከራካሪና ተቃራኒ ሆነዋልና ነገ ዳኝነቱን የምሰጥበት ጊዜ ይመጣል ይላል መቼ የውመል ቂያማ ከሞት በኋላ ተነስተው እንደገና ለፍርድ በሚቀርቡ ጊዜ ማን ሐቀኛ ማን ውሸታም እንደሆነ ውሳኔውን እሰጣለሁ እዛው ድረስ ግን የፈለጉትን ይዘላብዱ ይላል ማለት ነው ፊማ ካኑ ፊ ይختلفون ሲተቃጨቁበት በኖሩት ነገር የመጨረሻ ውሳኔ የምሰጠው እኔ ነኝ እዛ እንገናኛለን ዝምባላቸው ይላል ስለዚህ ይህንን አይነት ስተት እናንተም እንዳትደክሙ እውነት መስሏችሁ በእነሱ ፈር እናንተም ገብታችሁ እንዳትጠፉ ይህንን ወቁና ተጠንቀቁ ነው የሚለው ومن أظلم ممن منع مساجد الله ለመሆኑ ያላህን መስጊዶች ወይም የጸሎት ቦታዎችን ተከለከለና ታደናቀፈ ሰው የበለጠ ግፈኛና በደለኛ ማን ነው እሱ ይላል እና አላህ የሰው ልጆችንና ጅኖችን የፈጠረው እሱን እንዲገዙና እንዲያገለግሉ ነው ይህ እሱን ለመገዛት ደግሞ የተወሰኑ ተቋሞች አሉ እነዚህን የሃይማኖታዊ ተቋሞች ጣልቃ ገብተው በመስጊዳቸው ሙስሊሞች ጌታቸውን እንዳይገዙ የሚያደናቅፉና የሚከለክሉ ሰዎች ካሉ የመጨረሻ ግፈኞችና በደለኞች ይሏል እነዚህ ናቸው ይላል አንዩብ ተረ ሲያስሙ የጌታ ስም በገዛ ቤቱ እንዳይወሳና እንዳይወደስ የሚያደናቀፉ ከሆኑት ግፈኞችና በደለኞች የበለጠ ማን በደለኛ አለ በምድር ላይ ቢፈለግ ይላል ወሰዓት خرابها መስጊዶችን በመደምሰስና በማጥፋት ላይ የሚተጋ ከሆነው ሰው የበለጠ ጥፋተኛ ይገኛልን ይላል እንግዲህ ሰው እንደመሆኑ ከሱ የሚጠበቅበት በጌታው አምኖ ጌታው የሚፈልግበትን ኢባዳ ለተቀን ሰለቸኝ ደከመን ሳይል መቀጠል ነበረ ይሁን ግድ የለም እኔ ኩፍርን መርጫለሁኝ ካለ ለራሱ ይክፈር ግን እኔ ተከፈርኩኝ ደግሞ ሌላ አማኝ መኖር የለበትም እንደውም የሃይማኖት ተቋማት የወዘኔዎች መጠለያ ነውና አያስፈልግም ብሎ እንደ ሹዕያ የሃይማኖትን ተቋማት በሙሉ ከምድር ላይ አጠፋለሁ ብሎ የሚነሳና የሚንቀሳቀስ ካለ ለመጨረሻ የግፈኞች አውራ ማለት ይህ ብቻ ነው ከዚህ የበለጠ ግፈኛና በደለኛ ታውቃላችሁን በማለት ይጠይቃል አላህ Subhanahu Wa Ta'ala እና አላህ ራሱ በፈጠረው ዓለም ላይ ራሱ ባወረደው መመሪያ ባሮቼ እኔን ተገዙኝና ታዘዝኝ። ከዛ በኋላ በዘላለም ዓለም ወረታችሁን ከፍላችኋለሁ የሚለውን መርህ ታስቀመጠ በኋላ አነ ሁሉም የሚጠበቀው የሰው ልጆች አቂል እንደመሆናቸው እሺ ብለው በኢባዳው መሳተፍ ነበረ ግን ከነዛ መካከል እኔ አልገዛም ብሎ የሚያምጽና የሚያንገራጥት ተገኘ ይሁን ግድ የለም ለራሱ ያዋጣኛል ካለ ይመች ከዛ አልፎ ተርፎ ግን እኔ ያልተቀበልኩትን እምነት ማንም ሰው ሊቀበለው አይገባም እኔ ያልተል ያልተሳተፍኩበት ኢባዳ ማንም ሰው ሊያራምደው አያስፈልግም ብሎ መስጊዶችን ሊደመስስና እሴታቸውን ሊያጠፋ የሚንቀሳቀስ ካለ ከዚህ ሰው የበለጠ ጥላትና ግፈኛ በደለኛ ማንም የለም ግደለም ተይዞለታል ይላል ማለት ነው ስለዚህ መስጊዶችን ተልኳቸውን እንዳይወጡ የሚያደናቅፍ የሚለው ሁለት አይነት መልክ አለው አንደኛ በቀጥታ አሁን በሻር እንደሚያደርገው በሺ የሚቆጠሩ መስጊዶች ናቸው እየወደሙ ያሉት ማለት ነው ተመር በሚሳኤል ባይረቡላን መስጊዱ ተገርፎ ሲወርቅ ስንት ጊዜ ነው የምናየው ይሄ እንግዲህ ከሰሃቦች ጀምሮ ታሪካዊ የሆኑ መስጊዶች የኡመውያ መስጊዶች ሳይቀሩ እስከቀማቀን ቅርስ ናቸው ለእስላም የተባሉት አፈርድም እየበሉ ነው በአሁኑ ጊዜ በማን ሙስሊም ነኝ በሚል ግለሰብ ሱብሃንአላህ ማይጠበቅ ነገር እና በግልጽ እንግዲህ ከናንተና ወደ መግለጫ ይሰጥ ነበር አንድ ኢማም ተራረሰው መስጊድ ወና ውስጥ መስሎ ለምንድን ነው እነዚህ መስጊዶች ታውን ታሪካዊ መስጊዶች መጠቂያ የሌላቸው የዓለም ቅርጽ የተባሉ መስጊዶች ለምንድን ነው እንደዚህ የሚባሉ ሲል ሙስሊሙ ከዚህ ነው የተነሳብን ሌላ ቦታ የሱ አፈና ስለላው አንቀሳቀሻ ስላሳጣቸው ሰው የሚገናኘው መስጊድ ነው መስጊድ ውስጥ ነው ደልተው እንደዚህ ያደረጉ ብሎ መስጊዶቹ ራሱ ጥላት ናቸው ለሱ ብሎ መግለጫ ሰጥ መስጊድ መጥራት አለበት አሁን እዛ እየተሰበሰቡ ነው ይሄን ሰልፍ እንውጣ ምናምን እያሉ ማማራ ያደረጉብኝ ብሎ መስጊዶች ሁሉ ብሎ በስተት አይደለም ሁን ተብሎ ነው የሚመጡት ብሎ ገለጠ ኢማሙ ተተናንተ ይሄ እንግዲህ ሙስሊም ነኝ በሚል ሰው ስም ይጠበቃል ሱብሃንአላህ አንዱ ይሄ ነው ሁለተኛው ውስጥ መስጂዱ ቅርጹ እንዳለ ግንቡ ሊቀመጥ ይችላል ግን መፍሩቅ ያደርገዋል ማለት ነው ብዙ ሀገሮች እንደሚያደርጉት በአሁኑ ጊዜ መስጂዱ ቆሟል ምን ችግር የለም ህዝቡ ግን ከኢማን እንዲርቅ ተደርጓል ማለት ነው ህዝቡ ተፈልጓል ራሱ በፍቃዲ ኢማንህን አጥተህ ቀፎ ቀርቶ የሱ እንደፈለገ የሚነዳ መስጂድ የዞር ብለህ ማታይ ያደርጋል የምንድነው ተክሪበል መስጂድ መስጂድ አላማውን አሳጣኸው ማለት ነው ይገደር እንደ ሙዚየም ምን ቸገረኝ ግን ወጣቱ የመስሪ የተባለ እዛ የገባ መቦዘን የለበትም ይሄ በእኛ አቅም እንኳን ሳይቀር 18 አመት ያልሞላው ልጅ ቁርአን እንዳይቀራ ማለት ምን ማለት ነው መስሪ ባዮቻቸውን እንዲቀሩ ማለት ነው 18 አመት ድረስ ነው የሰው ልጅ ጥሩ የህይወቱ መሰረት የሆነ ነገር በዲንም በዱንያም ሊጨብጥ የሚችለው ከዛ በኋላ ጉርምስና ውስጥ ነው ግዚያዊ ስሜቱን ማስተዳደር እንጂ ኢባዳና አንድ አላማ ያለው ነገር ሊሰራ አይችልም ከ18 በላይ የሚያውቃሉ እና ይሄ ማድረግ ምንድነው አሁንም ካሁን ጀምሮ እንዲቆም አለ ተወደፊትም ደግሞ 12 18 አመት በላይ ብትፈቅድለትም ብትለምነውም አይገባም ከዛ በኋላ ምን ያደርግለት አብረት ያላደገውን ነገር ወና ውስጥ ምን ያደርግ ነው የሚገባው ስለዚህ ማነውጂ ነው ማለት ነው ነዛ ያመስዱን እንዲጠራው እንዲሸሸው ማድረግ ተኽሪበል መስጂድ ነው ማለት ነው ቀጥታ መስጂዱን ደግሞ መደምሰስ ያ የለየለት ሁሉም የሚያጠው ነገር ነው በሁለቱም መልኩ መስጊዶችን የሚያጠፉና የሚደመሰሱ ከሆኑ ግፈኞች ተበለጠ ማንም በደለኛ የለም እና እነሱ ተይዞላቸዋል ጦርነቱ ከናንተ በፊት እኔ ጋር ነው ያለው የኔን ተቋሞች በማውደም ላይ የሚሳተፉ ሰዎች ግን ነው አጅላ ጉዳቸውን አሳያቸዋለሁ እያለ ነው አላህ Subhanahu Wa Ta'ala ወሰዓቱ ተራቢያ እነዚህም የሃይማኖታዊ ተቋሞች በመደምሰስና በተጠቅም ውጭ በማድረግ የሚጠርፍና የሚተጋ ከሆነው ሰው የበለጠ በደለኛና ግፈኛ ቢፈለከቶም አይገኝም ኡላይክ ማ ካነ ለሁም አንየድኩሉሃ እነሱ ሰዎች ለጊዜው ባላቸው ጉልበት የምን አይነት እኩይ ተግባራቸውን ቢያራምዱም ከትንሽ ጊዜ በኋላ ግን እነሱ ቦታ የሚያጡበት ጊዜ ይመጣል አላላ እዚሁ ዱኒያ ላይ እንደ አይነት አምባገነኖች ስንስራ ይራመዱም ብዙ ጊዜ ከዚህ ግን አጥፎ ያላቸውን አላህ የቀደረውን ይጨፈጭፋሉ ይዘው ለመጥፋት ማለት ነው ግን አላማቸው ሊሳካ አይችልም አላህና የአላህን ቤቶች ለኢላማ የሚያደርጉ ሰዎች ማካነ ለሁማ የድኹሉሃ እዚህ መስጊድ ደግመው ሊገቡ አይችሉም ኢላ ኻኢፊን ፈርተው ያኮበሽሹ ሆነው እንጂ ዛሬ እንደ ባለቤት ሆነው? እና የፈለግነውን እናኖራለን የፈለገውን እናጠፋለን እያሉ እንደፈለጉ ቢሆን የተዋናኝ ቢሆኑም ነገ ግን ህልውናቸውን አይተው ክብራቸውን ተገፈው እነሱ ራሳቸው በዛች አካባቢ ለመሄድ ተዋየኝ አላየኝ እያሉ የሚያንቆሽሹበት ጊዜ ሩቅ አይሆንም ይላል አላህ Subhanahu Wa Ta'ala ይሄን በታሪክም ያለ ነው ሹዕያ ዋና የነበረ ግን በአሁኑ ጊዜ አንድ ሰው ሹዕያ ነበረ ተብሎ ይወራበት የሹዕያ ልጅ ነው እንኳን ተብሎ ያፍራል ባሁኑ ጊዜ የኮሚኒስት ልጅ ነው የሰው አባቱ ኮሚኒስት ነበር ተብሎ ቢነገርበት አሁን በሶቪየት ህብረት እንትና በአለም እንደዚህ ነው የሚሸማቀቀው ማለት ነው በጊዜው ግን ከኔ በላይ ማንም የለም የሚል ነበረ ማካነ ካነ ለሁም አንየዱኹሉሃ በዛች አካባቢ በጣም አፍረውና አንገታቸው እንደፈው ቅስማቸው ተሰብሮ እንጂ ይዘዋወሩ ነፃ ሆነው እንደማይችሉ አረጋቸዋለሁኝ ይላል ወብቁል ዘማን ወመካን ጌታ ያስቀመጠው ቃል ኪዳኑ ስለሆነ ለጊዜው ይፈንጩ ይንተግነዚው ተግዜ በኋላ ይህ ነው ጣፈንታቸው ይላል አላህ ያሁንም እድሜያቸውን ያሳጥረው እና ፋኢቲን እና እነሱ የፈሩና ያቆበሸሹ ሆነው እንጂ ሊገቡባቸው ሊገቡባቸው ባልተገባ ነበር ሁለት አይነት ትርጉም ይኖረዋል አንደኛ ዋጂ ነው ሁለተኛ ደግሞ ተውጂህ ነው ለሙእሚኒን ማለት ነው ዋዲ ነው ማለት እንደዚህ አይነት አምባገነኖች የሃይማኖት ተቃሞች መኖር የለባቸውም የሙስሊሞች መገናኛ መወያያ ናቸውና እነሱን እናጠፋለን ካሉ በቀጥታም ሆነ በተዘዋሪ እነዚህ ሰዎች ከትንሽ ጊዜ በኋላ እነሱ ይጠፉና በዛ አካባቢ አንገታቸውን ቀጥ አድርገው ማለት የማይችሉበት ጊዜ ይመጣል የሚለው ይሄ ተስፋ ቃል ነው በሌላ በኩል ማካነ ለሁም ማለት ሙእሚኖችን ተስቢህ ማድረግ ነው እነዚህ እርኩሳኖች እነሱ የሀገር ባለቤት ሆነው እንደዚህ ንዛብ ሲለቁ እናንተ ምን ተጠብቃላችሁ ሙእሚኖች እንደ አይነቶች ሰዎች እኮ በዛች አካባቢ ትርው ብለው ሊያልፉ እንኳን ሊፈቀድላቸው አይገባም አያታላም በሰው የዑመር የኻሊድ ልጅ ነው የሚለው አላህ Subhanahu Wa Ta'ala እንዴት ዝም ትለዋለህ እሱ መጀመሪያ ይሄን ነገር መከልከልና ማውደን ይቅርና በዚህ አካባቢ አልፎ መሄድ እኮ አይፈጠርም ነበር ነው የሚለው ታዲያ የእናንተ ድክመት እኮ ነው ይሄንን ያመጣው እነሱን እንደዚህ እንዲወሩ ያደረጋቸው የዚህ ሰዎች እንኳን ተቋም ሊያጠፉ ቀርቶ ቀጥ ብሎ ሊያየው እንኳን ባልደፈረ ነበር አንበሳ ቢኖር ኑሮ ምን ትጠብቃላችሁ በሚለውም ተተርጉሟል ማለት ነው ለሁን ፊዱንያ ኺዝይ ለማንኛውም እንደ አይነቶቹ ጸረ ሃይማኖት ለሆኑ ኃይሎች ለጊዜው እንኳን ያው የፈለጉትን ቢያረጉና ቢጠፈጭፉም ከትንሽ ጊዜ በኋላ እዚችው ምድር ላይ ውርደትን ወስኜላቸዋለሁ ማንም ተዋርዶ የማያውቀውን ውርደት ያገኛሉ ይላል አላህ Subhanahu Wa Ta'ala ወለሁም ፊል አኺራ በዛኛው ዓለም ደግሞ አዛቡን አዚም በጣም አይከብሩ የከበረ ቅጣት ይጠብቃቸዋል እና ከሳረተ ማለት ነው ዱንያም ላይ ብዙ ሊቀጥሉ አይችሉም በዛ አይነት አካሄዳቸው ይወድቃሉ ይደቃሉ ይዋረዳሉ በዛኛው ዓለም ደግሞ ራሳቸው ከፍረው እንደገና ሌሎችን በማክበር ጭራሽ ሃይማኖት ተቃዋሚዎችን ተንድር ላይ እንዳይኖሩ በማድረግ ድርብርብ ከባድ ወንጀል ነውና የሰሩት ቅጣታቸውም እንደዛው ድርብርብ እንደሚሆንላቸው አረጋግጥላችኋለሁ ይላል ማለት ነው ወል መግሪብ ከዛ በኋላ አላህ Subhanahu Wa Ta'ala ምስራቁም ምዕራቡም የሱ ነው ይላል ዓለም በሙሉ ዳር እስከዳር የኔ ናት እና ማንም አምባገነን ተነስቶ እኔ ነኝ የዚህ ሀገር የባለስልጣን ብሎ እንደፈለገ ቢፈነጭ ለጊዜው ልታዘበው እንጂ የግዛቱ ዓለም ዳር እስከዳር የኔ እኮ ነው ይህንን መረሳት የለበትም ይላል በመሆኑም በአለም ባለቤት ሁላችሁም መመራት መቻል አለባችሁ ለሱ ብቻ መስገድ አለባችሁ የምስራቁም የምዕራቡም ጌታ አላህ ነውና ፈአይነማ ትወሉ ወደ የትኛውም አቅጣጫ ዙራችሁ ብትሰግዱ ፈተመ ወጅሁላህ ፈተመ ጀሃቱላህ التي አዚነ لعبادته ወደዛ አቅጣጫ የፈቀደው የሆነውን ጅሃት ታገኛላችሁ ይላል ይሄ ወደ ሌላ አህካም ሊያሻግረን ነው አሁን የቅብላን በተመለከተ ታሪክ አልኢስላም ሁለት አይነት የቂብላ ዝውውር ተካሂዷል ያን ነገር ሊያነሳ ነው ማለት ነው እና መጀመሪያ ነብዩ አለይሂ ሰላቱ ወሰለም መካ ተልከው በተወሰነ አመታት 13 አመታት ያህል ቆይተዋል በዛ ጊዜ መደበኛ ስግደቶች ቀደም ሲል 10 አመታት ያህል አምስት ሶላቶች ገና አልተሸረዑም ነበረ ግን ማታ ሁለት ረካ ጠዋት ሁለት ረካ ይሰግዱ ነበረ በዛ በስግደታቸው ያዝ ሙዘሚል የሚጠቅሰው ማን ነው ቁሚ ለይለ ኢላ ቀሊላ የሚለው እንዲሁ ሶላት ተሐጁር ነበራቸው በዛ ሁኔታ ላይ ያሉ የሚሰግዱት ወዴት ነበረ ወደ ካዕባ ነበሩ ያሉት መካ ነውና ማለት ነው መካ ከተማ የሚኖር ሰው ያው ሌላ እንትን የለም በታሪኩም የሚታወቅ እንትን የላቸውም ስለዚህ መካ ላይ ለአስር አመታት ያህል ወደ ካዕበተል ሙሸረፋ ይሰግዱ ነበር ረሱል አለይሂ ሰላቱ ወሰለም ከዛ በኋላ ሂጅራ ሲሄዱ ግን እግር መንገዳቸው እንደሞ መካ ያሉ ካባን ለፊታቸው ሲሰግዱ በይተል መቅደስም ደሞ እንደዛው ጭብላ ነው በታሪክ የታወቀ ነው ማለት የበኒ እስራኤል ነብያት አብዛኛዎቹ ወደ ቤተል መቅደስ ነበር የሚሰግዱት ቤተል መቅዲስንም እግር መንገዱን በጣም ራይ ይጠቀሙት ነበር ረሱል አለይሂ ሰላቱ ወሰለም ያቱም ደቡብ ነው ያሉት እነሱ ቤተል መቅደስ ሰሜን ነው ያለው እና በካባ እንደ በኩል በሚቆሙበት ጊዜ ሀገር አስወድ በኩል በሚቆሙ ጊዜ ፊት ለፊታቸው ካባ ነው በዛ አቅጣጫ ወደ ሰሜን ሲጓዝ በጥል መግሪስ ይመጣል ማለት ነው ወደ ግራ ወደ ቀኝ ሳይ ስለዚህ ሁለቱን ቂብላ በጣምራ ይጠቀሙት ነበረ ማለት ነው ኋላ ግን ሂጅራ ታዘዙና ሄዱ ሂጅራ በሚሄዱበት ጊዜ ወደ የት ነው የሄዱት ወደ ሰሜን ነው የሄዱት አይደለም የመዲና ሰሜን ነው ያለው መዲና ሲሄዱ ካባ ይወጣለ ጀርባ ቀረማ ነው ደቡብ ቀረ እን በይተል መቅደስ አሁን ወደ ሰሜን እየቀጠለ ነው ያለው ማለት ነው መዲና መካከል ነው ያለችው ስለዚህ ሁለቱን ቂብላዎች ጎ መሄድ አይተቻለም ማለት ነው አሁን መዲና ካሉ ምርጫው ወይ ወደ መካ ወደ ደቡብ መዞር አለባቸው ወይ በይተል መቅደስ ከፈለጉ ወደ ሰሜን መዞር አለባቸው ይህ ጊዜ አላህ Subhanahu Wa Ta'ala ምን አደረገ ምን ህክመት መዲና እንደደረሱ ካሁን በኋላ ወደ ቤተል መቅደስ ነው የምትሰግደው አላቸው ማለት ነው ወደ ቤተል መቅደስ እዛ ግዜ ካለው ወደ ኋላ ቀረ ማለት ነው ምንም ያደጉበት የለመዱት ቢሆንም ቢናፍቁም የጌታ ትእዛዝ ነውና እሺ ብለው ወደ ቤተል መቅደስ መስገዳቸውን ቀጠሉ ምክንያቱም በተውራት በትንቢው ላይ ወደ ሁለቱ ቂብላዎች የሚሰግደው የመጨረሻው ነብይ ይመጣል ብሎ ተውራት ይናገራል ያን ነገር መረጋገጥ አለበት መዲና አካባቢ ይሁዶች አሉ እነዛ ይሁዶች አንተን ያውቁታል መዲና መጥተው ሲያበቃ ወደ ደቡብ ዙረው ወደ ካዕባ ተሰገዱ ይሄ ነው ተውራት የሚለው እኮ ነብይ ወደ ሁለት ቅብላ ይሰግዳል በአንድ ወቅት ወደ አንድ ቅብላ በሌላ ጊዜ ወደ ላይ ቅብላ ተብሏልና ይህ አሁን ሙጭኝ ብሎ የአባቱን ሀገር አለቅም ብሎ ነውና ያለው ነብይ አይደለም የሚለው መከራከሪያ እንዳይዝላቸው አላህ ወደ ቤተ መቅደስ ስገድ አላቸው ለ16 ወይም ለ17 ወራት ከማፊ ቡኻሪ ማለት ነው ከዛ በኋላ ነብዩ አለይሂ ሰላቱ ወሰለም ከተፈጥሮው የሰው ልጅ አገሩን ይወዳል እንደገና ደግሞ ከዛም በላይ ካባ አላህ የመረጣት የቅድሳት ቦታ መሆኗን ያቃሉና ሁልጊዜ ጌታ ወደ ካባ ይመልሰኝ ይሆናል የሚል ተስፋ ይሰማቸው ነበር ያንን ተስፋቸውን እውን ለማድረግ ከተወሰኑ ወራቶች በኋላ ተወልደ ወጃ ማለት ነው እና ለዛ መንደርደሪያ መጀመሪያ አጠቃላይ የሆነ ነገር ለተከራካሪዎች በር እንዳይከፍትባቸው ወሊላሂ المشرق والمغرب አለ ምስራቁም ምዕራቡም ሁሉም አቅጣጫ የአላህ ነው እንዲሁም ደቡቡም ሰሜኑም ማለት ነው በመሆኑም በአይነማ ተወሉ ተጋዮች ወዴትም ቦታ ብትዝራችሁ ብትሰግዱ ተተመወጁላህ አላህ ያዘዘው አቅጣጫ ያ እሱ ያለው ነው ስለዚህ ወደ ፈለኩት አቅጣጫ ዙር ብለው ምንም የሚያስተች ነገር የለም ማለት ነው ان الله واسع عليم الله واسع الفضل ትሩፋቱ ሰፊ የሆነ ጌታ ነው እንደገና ትሩፋቱን ደግሞ ለማን እንደሚሰጠው ማን እንደሚገባውን ጠንቅቆ የሚያውቅ ነውና ነብይን ትናንትና ወደ ካባ ሲሰግድ እንደነበረ ወደ ቤተል መቅደስ አሁን ደግሞ መልሶ ወደ ካባ እንዲመለስ ካደረኩኝ በሁለቱም አሰራር የኔን ትእዛዝ እያከበረ ነው ያለው ኢባዳ ማለት ምን ማለት ነው ለጌታ ታማኝና ታዛዥ መሆን ማለት ነው ስለዚህ ማጀ ቦታውን አይደለም የምታመልከው ዛሬ ወደዚህ ስገድልኝ አለ ጌታ እሺ ብለህ ትሰግዳለህ ነገ ደግሞ ወደዚህ ስገድልኝ አለ እሺ ብለህ ትሰግዳለህ ከነገ ወደ ወደዚህ አለ ዋናው ታዛዥነትህ ነው እንጂ ቦታውን አታመልከው ግንቡን አይደለም ወይም ፀሐይን አይደለም የምታመልከው ሁሉም አቅጣጫዎች ደግሞ ያላ ፍጡሮች ናቸው አላህ የመረጠውን የፋሉ ማይሻው ሁማ ይሪድ የፈለገውን ያዛል በትዛዙ መሰረት ጥናትናም ወደዛ ዙር ሲለው እሺ ብሎ ዙሯል አሁንም ወደዚ ተመለስ ሲለው ተመልሷል ቦታዎች ደግሞ አጣጣጭ ያላ ጥሮች ናቸው ሁሉንም አቅጣጫ ጌታ ተፈቀደ ችግር የለውም ለምንድን ነው አሁን ወደዛ አሁን ወደዛ ዞረ ይያሉ የሚያልጠለጭሉት ይላቸዋል ማለት ነው ስለዚህ እንግዲህ የቅብላ ዝውውር የተደረገው በእነዛ አያቶች ነው ተቀጣውን በሚቀጥለው እንመለስበታለን ወሰለላሁ ዐለ ነብዩ ወዐለ ሰላም Bismillah. Bismillah, alhamdulillah, sallallahu alaihi wasallam. እና አሁንም አላህ Subhanahu Wa Ta'ala እንግዲህ በየጣልቃው የራሳችንን ተሽሪዕ የራሳችንን የዕለት መመሪያ እየተናገረ እንደገና ግን መሰረቱን ሳይለቅ አሁንም ወደ አለል ኪታቦች ጭሳ ይመልሰናል በየጣልቃው ማለት ነው መጀመሪያ እንግዲህ ነብዩ አለይሂ ሰላቱ ወሰለም ለተወሰኑ ወራት ወደ ካዕበተል ሙሸረፋ ሲሰግዱ ቆይተው እንደገና ወደ ቤተል መቅዲስ እንደተዛወሩና ከዛ በኋላ ደግሞ መልሰው ወደ ካዕባ እንደተመለሱ በሁለቱም ዝውውሮች በጌታ ትእዛዝ ላይ ተመስርቶ እንደተደረገ መስክሮ የሁዶቹም ሆነ ክርስቲያን እንትኖቹ ነፋራዎቹ ወይም ሙሽሪኩል አረብ በዚህ ለውጥ ብዙ አጥልጥለዋል ነብዩን አለይሂ ሰላቱ ወሰለም እንዳወናባጅ አድርገው የወሰዱበትና ስም ለማጥፋት የሞከሩበት አጋጣሚ ስለሆነ ያ አባባል አቃስ ሄዳችሁም በእኔ ትእዛዝና በእኔ ፍቃድ እስከሆነ ድረስ ወደ ፈለኩት አቅጣጫ ቢሰግድ ምን አገባችሁ ይላል ተጨማሪ አያቶች ይመጣሉ በዚህ ላይ ወደፊት ማለት ነው አሁን ግን በጣልቃው እንደገና ወደ አለል ኪታቦች ፍተት ይመልሰናል ወቃሉ አለል ኪታብ ተብዬዎች ይሁዶችም ሆነ ነሳራዎች በየበኩላቸው ከተውሂድ እጅግ እየራቁ ከመሄድና በሽርክ ውስጥ ተመዘፈቃቸው ብዛት የተነሳ ለምሳሌ ካልዋቸው አሳፋሪ ቃላቶች አንዳንዶቹን ላስታውሳቸው ይላል ምን አሉ እተኸዘላሁ ወለዳ አለል ኪታብ ነኝ ብሎ አላህ እኮ ልጅ አለው ብሎ የሚናገር ነው ይሄ ነው አለል ኪታብ የሚባለው አላህ ወለኔ ወለድ ይላል በግልጽ የአያት አያት ተውራትም እንጅልም አለ ጌታ ከማንም አልተወለደም ማንንም አልወለደም ነው የሚለው በቀው በሙሉ የነብያት ኪታቦች በዚህ ይስማማሉ እነዚህ ጉዳዮች ግን አረብ ኪታብ ነን እያሉ እተፈዘላሁ ወለደን ይላል ማለት ነው እሺ ምን ቀረ ከዚህ በኋላ እንደራሱ ምሪ የሚሞት የሚደክም የሚያረጅ የሚያፈጅ ካደረገው ጌታን በዚህ መልክ ነው እነሱ የሚያውቁት ማለት ነው ቃሉ ተፈደላሁ ወለዳ አላህ Subhanahu Wa Ta'ala እንደኛው ዝርያ አለው ልጅ ዟል ብለውም እስከ መናገር ሄደዋል ይላል ሱብሃነ አለባቸው ይሄ በጣም ተጣጭና ከባድ ቃል ስለሆነ ጥራት ይገባኝና እነሱ እንደዚህ ድረስ ከዚህ ድረስ አወረዱኝ እኔ ደግሞ ከእንዲህ አይነት ህክመትና ውርደት የጠራሁና የራሱ ጌታ ነኝ አሻ ይላል ማለት ነው በለው ማ في السماوات والارض ታዲያ እነሱ ልጆች ናቸው ያንተ ልጅ ናቸው ብለው የጠቀሟቸውና የጠቀሷቸው ከልጆች አይደሉም ካልክ ምንድነው አላቃቸው እነዛ ልጅ የተባሉት ትሉ ይሆናል ስለዛ መልስ ሰጣለሁ ይላል በለው ማ في السماوات والارض እነ ኢሳም ሆኑ እነ ዑዘይር እንዲሁም መላእክቱላህ الكرام ናቸው በልጅነት የታጩ እነዚህ ክፍሎች ከነሱም አልፎ በሰማያትና በምድር ውስጥ ያሉ ፍጥረታት በሙሉ ለሁ ኸልቀን ወሙልከው አቢዳ የጌታ ንብረቶች ናቸው ልጆቹ ሳይሆን ልጅና ንብረት የተለያየ ነው አይደለም ጌታ ጋራ ከኔዎች ያሉ ፍጥረታቶች አላቃቸው ግንኙታቸው ምንድነው ታል ነውዶችና እንደነሳራዎች እንደ ከሆነ ነገሌ ልጆቹ ናቸው ያሉ ነው አንተ ግን አሻ ልጅ ልጅ ለኝ ልጆች አይደለም ማለት ታዲያ ሌሎቹ አሁን እነሱ የተባሉትን እንደ በምን መልክ ነው የምታያቸውና የምታቃቸው ካላቸው በለው ማ في السماوات والارض በሰማያትና በምድር ውስጥ ያሉ ፍጥረታቶች ሁሉ በሙሉ ኩሉ ለሁ ቃኒቱን ኩሉ ለሁ ካዲዑነ ካሽዑነ አቢዱን ሁሉም የኔ ተገዦችና ታዛዦች አገልጋዮች ናቸው በዚህ ብቻ ነው ማቃቸው የፈጠሪያቸው ሲያበቃ እንደገና የኔ አካል ሊሆኑ አይገባቸውም ባርነት ምን አንሷቸው የኔ ተገዦችና አገልጋዮች ብቻ ናቸው መላእክት ብትለው ነብይ ብትለው ሰው ብትለው ጅን ብትለው በአጠቃላይ ጌታ ጋር ያለው አላቃ መخلوቅነት ነው ጌታ خالق ነው እሱ ተፈጣሪ ነው እና መخلوቅ ከሆነ ደግሞ የፈጠረውን ጌታ መገዛት ማገልገል እሱን መፍራት እንጂ የእሱ ልጅ ነኝ ሊል አይገባውም ማለት ነው ኩልላው ቃኒቱን ማለት ኻዲዑን ለአላህ ሰጥለት ብለው የሚገዙ ናቸው እንጂ ከዛ በላይ አልፈው በልጅነት የተቀጠሩ የሉም ይላል ማለት ነው በዲዑ ሰማዋት ወልአርድ እና በሰማያትንና ምድርን ቀደም ሲል ታይቶና ተሰምቶ በማያቅ ትምሳሌት የፈጠረ የሆነ ጌታ ነው ይላል ማለት አንድ ባለሙያ አንድ ተቋም በሚሰራበት ጊዜ መጀመሪያ ዲዛይን ያወጣል የሚሰራው ቤት ይሄንን ይመስላል ስፋቱ ቁመቱ ፍረቱ ቅርጹ መልኩ አቀማመጡ ይሄን ይመስላል ብሎ መጀመሪያ ብላን አይደለም የሚያሳይ አላህ ግን እንደዛ ያስፈልገውም ይላል የፈለገውን ነገር ቀጥታ እጭ ነው የሚያደርገው በዚህ ደረጃ እንግዲህ ዓለምን ሰማይንና ምድርን በውስጥና በዙሪያ ያሉ ፍጥረታቶችን ያለምንም ምስል ያለምንም ብላን አስቀድሞ ራሱ በፈለገው መልክ ቁጭ አድርጎ በቅጽበት ያስገኝ የሚችል ጌታ እዚህ ግዳማይባል ደካማ ፍጡር ጋር ታዛምዱታላችሁና ታዋልደዛላችሁ። ምን አይነት አቅል ነው ያላችሁ የጌታ ልጅ የሚሆንም እኮ ቢያንስ ወደ እሱ ቀረብ ያለ መሆን አለበት በኃይሉ በስልጣኑ በጥበቡ እነማን ናቸው የኔ አቻ ሆነው የኔ ልጅ ሊሆኑ የሚበቁት ሁሉም ፍጥረታቶች አላህ Subhanahu Wa Ta'ala በፈጠረው መልኩ ቀደም ሲል ምንም ምሳሌና ብላን ሳያስፈልገው እሱ እንደፈለገ ያስገኛቸው የሥራ ውጤቱ የእጅ ምርቱ ናቸው ከዚህ ውጭ ምንም ማቀው ነገር የለም ይላል አላህ Subhanahu Wa Ta'ala ወይዛ ተዳ አንድ ነገር ለመፈጸም በሚወስን ጊዜ አንድ ነገር ለማስገኘትም ሆነ ለማጥፋት የራሱን ውሳኔ ገቢራዊ ለማድረግ ሲሻ ምንድነው የሚያስፈልገው እሱ فإنما يقول له ለዛ ለተፈለገው ነገር የሚለው አንድ ቃል ብቻ ነው ኩን የሚል ቃል ብቻ ሁለት ፊደል ብቻ ማለት ነው ኩን ማለት ካፍና ኑን ብቻ ነው ማሽኑ በሙሉ ይሄ ነው ዓለምን የሚያመርትበት ማለት ነው አንድ ነገር ለማድረግ ፈለገ ትንሽም ነገር ትሆን ኩን ነው ማሽኑ ትልቅም ይሁን ኩን ነው ማሽኑ ሰፊም ይሁን ጠባብም ይሁን ሰማይም ይሁን መሬትም ይሁን ጀነትም ይሁን ጀሃነም ይሁን ኸይርም ሸርም በሙሉ በዚህ በሁለት ፊደል ብቻ ነው የሚሰራው ማለት ነው ወንቀ ውሳኔ ፈጣ አለቀ ወዳው ቁጭላል የተፈለገው ነገር ማለት ነው ከማንሳትም በኩል ከሆነ ሁን የተባለው ዓለም ባሁን በዚህ ደቂቃ ሰማይ መሬት መጥፋት አለበት ካለ ደብዛው ይጠፋል በአንድ ጊዜ ማለት ነው እና በዚህ ደረጃ ያለ ጌታ ቢላህ አለይክ አንድ ተራ ምስኪን ሰው ጋራ እንዴት ዘመዱ ነው እሱ ልጁ ነው እሱ ወንድሙ ነው ማለት ትችላለህ ማን ከማን እንዴት አንተ እንኳን ባቅመህ እሰሌ አቻ አይደለም ትላለህ ከምንም አቻ ያልሆነው የአደም ልጅ ነው ሁሉ አንተ ወልቀዳው ስለጠቆረ ወይም ደሃ ስለሆነ እገሌ ደሞ ጓደኛ ፈልግ እዛ ማለት አላህ ላይ ከሆነ ግን ግድ የለም ማንም የጌታ አካል ተፎካካሪ ሊሆን ይችላል ማቁል ይሄ ነገር ተቀባይነት አለው በሎጂክ ራሱ አላህ አኮ Subhanahu ወተዓላ የፈለገውን ነገር ላይ ከፈለገ ተቀስበት ሁን ይለዋል አንተውን አሁን እቺን ቤት ይሄንን መስጊድ ለመስራት ስንት ሰራተኛ ነው የምታሳልፈው ስንት መኪና ነው የሚንጋጋው ስንት ጊዜ ነው የሚጨርሰው ስንት ገንዘብ ነው የሚወጣው እና አላህ ዓለምን ባድ አሁን በዚህ ሰኮን ተገኝታላት ትገኛለች ጥፊም ታላት ትጠፋለች በዚህ ደረጃ ያለውን ጌታ እንዳንድ ሰራ ነገር አድርገህ እንዴት ጌታ የሳባት ነው ትላለህ እንዴት ያዘራባት ነው ትላለህ እና ማቀደሩላህ አቀደሩ እንዳለው አላህን ተገቢ ክብሩን አለመስጠት የኔን ማንነት መርሳት እኮ ነው እንደዚህ የሚያባልጋችሁ ያለው የኔን ማንነት ብታውቁ ኑሮ እንዲህ አይነት ጸያፍ ነገር ብትልትናገሩ ህሊናችሁ ባልፈቀደ ነበረ ነው የሚለው እና አንድ ነገር ሁን ይለዋል ፈይኩኑ ምን ሄኒ ወዳውኑ በሰጠ መሰረት የተፈለገው ነገር ቻይ ነው ቁጭላል ማለት ነው ይህንን አይነት ስልጣንና ኃይል ጥበብ ያለው ጌታ ግን ከሌላ ከደካሞች ፍጡሮች ጋራ ማዛመድና ማዋለዳቸው ምንኛ አሳፋሪና አስከፊ ነው ባላቸው ነው የሚለው እና በሶስቱም እንግዲህ ኡመሞች መልስ ነው ይሄ ክርስቲያኖቹ መሲህ ኢብኑላህ ይላሉ ኢየሱስ የጌታ ልጅ ነው ይላሉ እንዳውም የባሰባቸው ደግሞ ከነሱ አንዱ ቡድን ወላሁ ነፍሱህ አላህ ራሱ ነው ከሰማይ ሰማያት ወርዶ ስጋ ለብሶ ተወልዶ ይላል አይተመልከው እንደገና ይሁዲ ዑዘይሩን ኢብኑላህ ይላል ቢነፍስ القرآن የመጣው ሙሽሪክ አረብ ደግሞ አልበናል መላእክቱ በናቱላህ ይላል ማለት ነው እነዚህ ሁሉ አባባሎች ምንም ማረጋገጫ የሌላቸው አቂል የሆነ ሰው ደግሞ አእምሮ ጤናማ አእምሮ ያለው ሰው ራሱ ይሆናል ተብሎ ሊገምተው የማይችል መሆኑን በዚህ መልክ ገለጸው ማለት ነው وقال الذين لا يعلمون እንደገና እነዛ ዕውቀተ ቢሶች ምንም የማያውቁ ደንቆሮ ማይማን ደግሞ ይሄ ሳይበቃቸው ሌላ ተጨማሪ አጠያፊ ቃላት ሲናገሩ ምን ይላሉ ለውላ ይከልሙን አላህ አላህ አንተ እንደምትለው አንተን ሹሞህና መርጦ ከሆነ ለምን ጌታ እኛን አያናግረንም ብለው ለመከራከርም የሚሞክሩ አሉ አለ ማለት አንተ እንግዲህ ተመሬት ተነስተህ የጌታ ባለሟል ነኝ የጌታ ታማኝ መልእክተኛ ነኝ እያልክ ነው ራስን እየሾምክ ነው ያለው አንተ ለዚህ ደረጃ ስትበቃ ቢያንስኛ መግለጫ እንኳን ለምን አንሰማም አሉ መሐመድ ብን አብዱላህን ከማያከላችሁ አለውና ተቀበሉት ተከተሉት የሚል ለምን የሹመቱን ደብዳቤ ሲያነበው አንሰማም አሉ እና ቡጀል ነው አላህ ለነሱ መግለጫ ሊሰጥ ማነው። ነው ቃል በቀጥታ ተሰሙ ማነሱም ነብይ ሆኑ እኮ በጅምላ ነብይ ጌታን ቃል ሰምቶ ነው እንግዲህ ነብይ ሆነው እንዴ አንተ ተመረጠ ግዴለም ስልጣኑ ነው ይምረጥ ቢያንስ ቢያንስ ግን የሹመት ደብዳቤው ለምን አይሰጠንም ለምን አይነበብልንም ያናግረ ነገሬን መርጨዋለሁ ሹሜዋለሁ እንኳን ታላለ በስተቀር አንቀበልህም ማሩ ማለት ነው ይህም አሁንም ጌታን እንደ ተራ ነገር አርጎ መግለጽ ነው ማለት ነው ጌታ በነብያት እንኳን በዚህ በምድር ላይ የታየበት ጊዜ የለም ከሊሙላህ ሙታን የሚያልፈው ረቢ አሪኒ አንዙር ኢለይከ ብለው ሲጠይቁ ቃለ ለን ተራኒ አይደለም ያላቸው ሙሳ ከሊሙላህ አላየውን አቡጀህል ያየው ይፈልጋል ሱብሃንአላህ የሁሉ ብልግናቸው ነው አቅማቸውን አለማወቅ ነው ይላል ማለት ነው ለላ ይከልሙን አላህ ማለት ሀላ ይከልሙን አላህ ለምን አላህ አንተን እንደመረ እንደራጠና እንደመረጠ ለምን አይነግረንም እንደረነና እሱ በሰጠን መግለጫ ተዛ በኋላ እንወያይበታለን ነው አውተሲና አያ ወይም ደግሞ ወሳኝ የሆነ ታምር ለምን አይመጣልህም ቢያንስ ይሏቸዋል ማለት ነው ወሳኝ የሆነ ታምር ማለት ቁሳዊ የሆነ ታምር የሚታይ ማለት ነው እና በሌላው ያው እንደተገለጸው ካሳ ሙሳ ወናቀስ ሳልህ ይልሃል ነብዩላህ ሙሳ አንተ ራስህ እንደምትናገረው በቁርአን ዘንጎ እባብ ይሆንለት ነበረ ብላ ትቀስስልናለህ አንተ ደግሞ ከሱ የተሻልኩ ነኝ እያልክ ነው ያንተ ዘንቀ አንዲቀን እባብ ሲሆን አላየንም ለምን አታደርግልንም ይሏል ማለት ነው እንደገና ነብዩላህ ሷሊህ ሰሙዶቹ ግመል ተጋራ አይናችን እያየ ከተራራው መካከል ተሰንጥቆ ጉዙፍ የሆነች ግመል ትውጣለ ብለው ሲጠይቁት ህዝቦቹ ጌታውን ጠይቆ ያችን ግመል አወጣ አንተ ስለምን ተመካ ተራራ ግመል አታወጣም አሏቸው ማለት ነው እሺ ይናር ነው ይሄን እንግዲህ ግን እነዛ የሙሳ ዘንድ ራብ ሲሆን ያዩ ሰዎች አመነዋ ነግራው ሰሙዶች ዝግመሎችላቸው አመኑ በመውጣቱ ጥፋት ነው የመጣላቸው ያ ነገር አይሆንም መስሏቸው ጠየቁ ሲመጣ ግን ሲህር ነው አላህ ተንድርገታ ተፋቸው ዘረ ማንዘራቸውን እነዛ ነው እነዛ ያመኑት ይሄን ጥያቄ ስለተሟላላቸው ነውና እኛም ማለት አጋብ ነበረው ግን እነዛ ለኢናር ጠይቀው ሲወጣ አልተቀበሉም ጠፍተዋል አሁን ይሄን እንደ አድርገው ግን እንደዛ ካላሳየን በስተቀር ልጅ ታምር ካላመጣ አናምንልህም ብለው መከራከር ጀመሩ ማለት ነው ከዛሊክ አለ الذين من قبلهم እና ይሄ አይነት ደረቅ ክርክር እነዚህ ሰዎች ቢነገር አያስገርምም ለምን ኩፍር ሲባል ሁልጊዜ ያው መልኩ ቢቀያየርም አንድ ነው ቀደም ሲልም የነበሩት ለወትሮ ሰዎች ነቀውሙ ነው ነቀውሙ ሁድ ነቀውሙ ሷሊህም እንደዚህ አይነት ክርክር ሲያደርጉ ቆይተው ነበረ ያ የጠየቁት ነገር ግን ሲደረግላቸው ባለመቀበላቸው ተንግርገት እንዲጠፉ ነው የተደረገው አሁን ታዲያ እንደነሱ ንጥፋ ብላችሁ ከሆነ እሺ አልበለዚያ እነሱ ነው የተጠቀሙበት በዛ ነገር በላቸው ይላል ተሻባሃት ቁልቡን ግን ካፍሮች ሁልጊዜ ልቦቻቸው ተመሳሳዮች ናቸው በድርቅና አንድ አይነት ነው ሞዳቸው ማለት ነው ትናንት የነበረው ካፊር የሚናገረውን ዛሬም ያለው ይደግመዋል ለምን የሰው ሀሳብ የሚነጨው ከልቡ ነው ልቡ ከተመረዘ ከተበከለ ሁልጊዜ በአንድ መድረክ በአንድ ስብሰባ የተገናኙ ይመስልና አተዋሰው ይላል ሌላው ቦታ ለተጋራ መግለጫ የሚያወጡ ይመስላሉ አላፈስሊና ለማከላቸው አዶች ጠየቁት ተሙዶች ይጠይቃሉ ተሙዶች ጠየቁት እንደገና ደግሞ እስራኤሎች እንደገና ደግሞ ሙሽሪኩል አረብ እንደገና ነጂ ሰው የሚጠይቃል አገሩ በጣም የተራራቀ ዘመኑ በጣም የተለያየ ግን የሚወጣው መግለጫ አንድ አይነት ነው ማለት ኩፍር ነው ምንድነው ያገናኛቸው ድርቅናና ትቢት ነው ማለት ነው ሁሉም ቆሙን ጣሁን አግራዘሎች በመሆናቸው ከጌታ በመራቃቸው ሁላቸውም ያኩፍሩ ቃል በየዘመኑ ይደግሙታልና ያዲሱታል ይላል ማለት ወርበየነል አያት እና አያት ይምጣልን ታምር ይምጣልን እያሉ ይጮሃሉ እኛ ግን ተበቂ በላይ ተአምሮቻችንን ገልጸናል እና ላንተ የተሰጠው ሙዕጂዛ ከሌሎቹ ካለፉት ነብያቶች የበለጠና የበዛ እንጂ ያነሰ አይደለም ግን የተሰጠውን ሙዕጂዛ ተተው የሌለውን እንደገና እንድታመጣ ይጠይቁሃል አለመቀበል አተካራ ለመፍጠር ማለት ነው እኛ ነብዩ ሙዕጂዛ አለይሂ ሰላቱ ወሰላም ከመቶ ያላነሰ ነው ለዚህ ብቻ የተጻፈ ያን ጥራዝ መጽሐፍ አለ ከመቶ ያላነሰ ሙዕጂዛ አላቸው ሌሎቹ ሙዕጂዛ ነብዮችን ሙዕጂዛ አላቸው የሚባለው አንዳንዶቹ አንድ ሙዕጅዛ ብቻ ያላቸው አሉ አንዳንዶቹ ሁለት ሌላው ሶስት አራት በጣም ባለ ብዙ ሙዕጂዛ የሚባሉት ሙሳ ናቸው አለይሂ ሰላም ሙሳ ፍትህ አያቲን ኢላ ፍርዓውን ወመለኢህ ይላል ዘጠኝ ሙዕጅዛ ተሰጣቸው ይላል በጣም ባለ ብዙ ሙዕጂዛ የሚባሉት ሙሳ ናቸው ከዛ በታች ያለው ግን ከዛ በታች ነው ግን መሐመድ በመቶ የሚቆጠር ሙዕጅዛ ያለውን ሰውዬ ባለ ዘጠኙና ባለ ሶስቱ ጋር ነው ያወዳደሩት ማለት ነው ወይም ሁሉ በመቶ የሚቆጠር ሙጅዛ እንደሌለ አድርጎ ያቺ በሌላው ነብይ የተነገረችውን ግን ለምን እንደዚህ ያላደረክም ይላል ሙዕጂዛ ማለት ራሱ ትርጉሙ አልገባቸው ሙዕጂዛ ማለት ሰው አይቶት ሰምቶት የማያቅ በተፈጥሮ አቅሙ ሊያረገው ሊሰራው የማይችል ብርቅዬ የሆነ ነገር ማለት ነው ግን አንድ ሙጂዛ አንድ ነብይ በአንድ ወቅት ተጠቀመበት ታይቶ ተሰምቶ ማያቅ ነገር ነው ያ ነገር ታለ ይሆናል ያ የተለመደ ነገር እና ያለፉት ነብያቶች በጊዜያቸው ለራሳቸው የሆነ ታምር ተሰጥቷቸዋል አበቃ ሌላው ነብይ ሲመጣ ደግሞ ሌላ ለራሱ የሆነ ነው የሚሰጠው ማለት ነው ያለፈውን የምትደግሙማ ከሆነ ሲህር ነው የሚሆነው ሆነ የተለያዩ መልቴዎች ተንተለኞች የተለያዩ ዘዴዎችን እየተጠቀሙ አንድ ሳሄር ከሌላው ሳይር እየተማረ እየቆረጀ በዛ መልኩ በውርር ስንሄድ ሲህር ነው ሙዕጂዛ ግን በውርስ አይሄድም አላህ ነው የሚሰጠው እንደ ዘመኑ እንደ ህዝቡ እንደ ሀገሩ ይመጥናል የሚለውን ሙዕጂዛ ይሰጠዋል ያን ሙዕጂዛ ያሳያል እንዴ የገሌን ሙዕጂዛ ካላሳየ ማለት የዛ ተከታይ ተቀጥላ ሁን ማለት ነው ይሄ ሁሉ እንግዲህ ምንድነው ትቢታቸውና ደራቸው ነው እንደሚያረጋቸው ቀድ በየነል አያት ይላል እኛ ለምጥለ ለነብዩ መሐመድ አለይሂ ሰላቱ ወሰለም አየት ሳይሆን አያት ይላል አየት አንዲት ሙዕጂዛ ነው እነሱ ወሰ ለላ ተእቲና በአያ ነው ያሉት እነሱ አንዲት ታምር ወሳኝ የሆነ ግልጽ የሆነ ታምር ለምን አታመጣም እንደነቀቱ ሳሌህ እንደ ሀየቱ ሙሳ ይላሉ እንዴ ቀድ አያት አለ አላህ Subhanahu በርካታ በጣም ብዙ የሆኑ ሙዕጂዛዎች እኮ ነው የገለጽ ነው ሙዕጂዛ ብዙዎችን ትታችሁ እንደገና አንዲት መጣን ትላላችሁ እንዴ ትላል ማን ነው ለምሳሌ ሙሳ ዘንጉ እባብ ሆነለት በአላህ ፍቃድ ነብዩ መሐመድ አለይሂ ሰላቱ ወሰላም ከእጁ ውሃ አልፈለቀም በሽለሚቆጠር የሚቆጠር ሰራዊት ተራማ ቦታ ላይ ሚላስ የሚቀመጥ ጠፍቶ ሶላት ላይ አልፋቸው ሲሉ ውሃ ጥም ሊፈጀን ነው ምን ይብቃን ሲሏቸው እጃቸው እንዲሻረጉ እንደሻንዳ እንደ ዓለም እያየው ማለት ነው ይሄ ምንድነው የሚያሳየው ከሰው ልጅ ከሰው ልጅ የሚወጣው ደም ነው ውሃ እንዴት ይወጣል ደግሞ ከአንድ ሰው አቅም ውስጥ የሚወጣ ነገር ሺዎችን እንዴት ሊያጠጣና ሊያጠግብ ይችላል ይሄ እንደሌለ ነው ስለዚህ ተርገጀነል አያት እኛ ሙዕጂዛ የተባሉትን ነገሮች አስፈላጊውን እንዳውም ታይቶ ተሰምቶ በማቅ በጥራትም በብዛትም ተወዳዳሪ የሌለው ሙዕጂዛ የሰጠነው ለአንተ ነው እነዚህ ሁሉ ግን እንደለሉ ተደርገው ለምን ልጅ ታምር አታሳየንም ይለዋል የቀውም ይወቀኑን እውነትን የሚቀበሉ ሰዎች ሀቅ ለሚዋጥላቸው እኮ በቂ የሆነ ተአምሮችን ሰጥተናል ግን ልግመኞች የፈለገው ነገር ቢመጣ ለመቀበል ውሳኔ አቋም ይዘው ሲያበቃ ለማድረቅ ብቻ በምንኛ የጠየቅንህን ነገር አታስፈጽምልን እያሉ ይጣሃሉ ይላል ማለት ነው ወጭኑን የምትቀበሉ ከሆነ የሐቅ ለሚዋጥለት ሰው በቂ ማስረጃ አምጥተናል የመጣው ቢመጣ እንደ ሁለት ዝብት ያህል እንጂ አልቀበልም የሚል አቋም የያዘ ግን ቢመጣም አሁንም አይቀበልም ማለት ነው ማማ ተእቲና ቢሂ ሚን አየቲን ይተሐረና ቢያ ፈማን አንሁ ለከ ሙእሚኒን አሉ በነቢዩ ሙሳ ጊዜ ለሰዎች ዛያርት የፈለገውን ነገር ብታመጣ ያመጣኸውን አንታ እኛ እንደሆን በምንም አይነት አንተን አንቀበልህም አሏቸው ይሄ ነው የካፍር አቋም ሲመጣ የተለያየ ሲሄረ ነው ሟርት ነው ይላል የተለያየ ስም ይሰጠዋል ግን እንደገና ይሄን ታላመጣ ይላል ማለት ነው እና አርሰልናከ بالحق بشيرا ونذيرا ለማንኛውም ይሄን ነው የሚጠይቁት ሙጂዛ ብንሰጥህ ያንን አይተን እናምናለንና እንቀበልሃለን ለማለት ፈልገው ከሆነ የነሱ መቀበል ቢቀበሉ ለራሳቸው ያንተ ነብይነትን ለማረጋገጥ ከሆነ ግን እኔ መሰክረልሃለሁ እኔ ከመሰከርኩልህ የነሱ መመስከር አለመመስከር ምን ትርጉም አለው ይላል እና በተእኪድ አላህ Subhanahu Wa Ta'ala በኢንስተቂላ እኛ በእርግጥ ልከናሃል የካደ ይካድ ያመነ ይመን የመላክ ጉዳይ ግን የማያጠራጥርና የማያከራክር መሆኑን እኔ ያረጋግጥልሃለሁ እነሱ ቢያምኑ ሊርብ ለራሳቸው ቢክዱም ለራሳቸው ነው ቢልሐቅ በትክክል በተጨባጭ ልከናል በሺረ ሊመን አመነ ቢልጀና ማመነና ለተከተለ ጀነተ ነዒም እንደሚያገኝ አብሳሪ አድርገን ልከናል ወነዚረ ሊመን ከፈረ ቢናር ለካደና ላስተባበለ ደግሞ ጀሃነም እንደሚጠብቀው እንዲታስጠነቅቀው ልከናልና ይህንን ሹመትን እኛ አጽድቀናል አረጋግጠናል መስክረናል ሌሎቹ ግን የተለያዩ ምክንያቶችን የሚደረድሩት አንተን ለማድረቅ ያህል እንጂ እነሱ ቢያምኑ ለራሳቸው ቢክዱ ለራሳቸው ያንተ ሪሳላ እነሱ በመካዳቸው የሚወገድ ነገር አይደለም እኔ አጥልቀዋለሁ ይላል አላህ ወላ ተስአሉ አን አስሐብ الجحيم ይህን ተልቆህን ነግራቸውና አስጠንቅቃቸው እንቢ የሚሉ አሻፈረ ብለው የሚገሩ ካሉ እነዚህ ለጀሃነም ማገዶ የታጩ ናቸው ስለዚህ ስለነሱ አንተ ተጠያቂ አይደለም ዘንበላቸው እንገናኛለን ይላል አላህ Subhanahu Wa Ta'ala እና አንተ ኢን አለይከ ኢለል በላግ ወአለነ الحساب እንዳለው አንተ መልእክት ማድረስ ነው ያለብህ መልእክቱን ካደረስክ በኋላ ቢቀበሉ ለራሳቸው እሰየው ካልተቀበሉ ግን አንተ የጀሃነም ሰለባ ይሆናል ተብሎ የተፈረጀበትን ሰው ልታዲነው አትችልም ተጠያቂም አይደለም መልእክቱን አድርሰሃል አዎን ከላስ እናንተ ለምንድን ያልተቀበላችሁት እንደዚህ ብሎ በዚህ ወጥቶ በዚህ ወርዶ ፍርድ ይሰጣለሁ ጠብቅ በለው ይላል አላህ Subhanahu Wa Ta'ala ወለን ተርዳን ከለይሁድ ወለን ነሳራ ለማንኛውም እንግዲህ እነዚህ አለል ኪታብ ተብዬዎች የሁዶዎችም ሆነ ነሳራዎቹ መጀመሪያ እውነቱን አጥተው ሳይሆን እያወቁት በምጠኝነትና ለአንተ እጅ ላለመስጠት ብለው ነው ካሁን በኋላ እነሱን ወደ አንተ ለማቅረብና ለማግባባት ብትሞክርና ብትጥርላቸው የሁዶችም ሆነ ነሷራዎች ካንተ ይወዳሉ ማለት ዘበት ነው ቁርጡን ወቀው ይላል አላህ Subhanahu Ta'ala ለምን አውቀው የጠፉ ህዝቦች ናቸውና የፈለገውን ብታባብላቸው እነሱ አይረኩም የሁዶችም ሆነ ነሷራዎች ካንተ ሊወዱና ሊረኩ አይችሉም ይላል እስከምን ድረስ ሀታ ተተቢያ ሚለተሁም አንተ ጌታ የሰጠህን ጸጋና ክብር እንደ ጦሩ ረስ የነሱ ጅራት ሁነህ የነሱን ፈለግ እስከምትከተል ድረስ ይሁዳና ነሷራ ሙስሊምን እንደ ወገን አድርጎ ሊያቀርበውና ሊጠጋው የሚችለው አንድ ነገር ሲያደርግ ብቻ ነው ምንድነው ኢማንህን ጥለህ ለሱ ጅራት ሁነህ የሱን አግኔ አካሄድ የምትከተል ከሆነ ብቻ ነው ኢማን ይዘህ የይሁዳ ወይም የነሷራ ወገንና ወዳጅ ሆናለሁ ብትል ዘበት ነው ሊሆን አይችልም ይላል ይሄ ነው እንግዲህ ግልጹን የሚነግርህ ማን የሁዶችም ሆነ ነሳራዎች ከሙስሊሞች ከነብዩ ጀምሮ ማንኛውም ሙስሊም የፈለገውን ያህል ብታገለግላቸው የፈለገውን ያህል ውለታ ብትውልላቸው ደስታ አይላቸው ማያረካቸው አንድ ነገር ካላደረክ በስተቀር እሱ ምንድነው ሀታ ተተቢያ ሚለተሁም ያንተን ማንነትን ጥለህና ወሩረህ የእነሱን ኩፍር ለብሰህ የናንተን ፈለግ ከተላለሁኝ እስካል እስካልተጠመክ ድረስ ይላል ማለት ነው ወኢነ ወልሁዳ እንግዲህ የነሱ ምኞታቸውና ጥረታቸው ይሄን ለማድረግ ነው ይህንን በሚጠይቁ ጊዜ ደግሞ መልሱ አንድና አንድ ብቻ ነው ማለት ነው ሁዳ ነው የሚፈለገው ያላህን ቀና መንገድ ከሆነ እኔ ጌታዬ በፍቃዱ በነብዩ በኩል የሚበቃውን ትክክለኛውን መስመር መርቶኛል እና ከአላህ መመሪያ ውጭ ምንም ነገር አያስፈልግም ብለ ቁርጥ ልነግራቸው ይገባል ይላል ሆል ሁዳ ትክክለኛና አስተማማኝ ዘላቂ ጀነተል ፍርደውስ የሚያገባው መስመር በመሐመድ ብቻ ነው የመጣው ከዛ ውጭ ያለው እንኳን ለና ለኔ ልታስከትሉ ለራሳችሁም አይሆንም በላቸው ማለት ነው ወለይን ተባታ አዋአሁም የነሱን ዝንባሌና ፍላጎት ብትከተል ባዕድ الذي جاءك من العلم ከመጣለ እውቀት በኋላ መሐመድ ከተራከ በኋላ አለይሂ ሰላቱ ወሰላም ከሱ መስመሮች የመዳኛ አቅጣጫ የለም ብዬ ውሳኔን ካሳለፍኩኝ በኋላ አንተ በተለያየ መልክ እንደገና ይሁዳና ነስዋራ ተለጥፈውኝ እሄዳለሁኝ ከነሱ ጥቅምና ክብር አገኛለሁ የምትል ከሆን ያነ ማለከ ሚንላህ ወልይ ወላ ነሲር ከአላህ ቅጣት የሚያድንህ ማንም ወዳጅ የለም ከአላህ ቅጣት የሚያስጥልህ ማንም ተባባሪ ረዳት አይኖርም ይሄን አውቀህ ግባበት ይላል ዘላይ እንግዲህ አላህ Subhanahu Wa Ta'ala hatta ተተቢያ ሚለተሁም ነው የሚለው hatta ተተቢያ ዲነሁም አላለም ወይም ነስራንየተውም የሁድየተውም አላለም ምን ማለት ነው አለል ኪታብ ነኝ የሚለው ታንተ የሚፈልገው ይዞ መጥፋት ነው ክርስቲያን እንድትሆን አይፈልግም ወይም ይሁዳው ይሁዳ እንድትሆን አይደለም ተወለድ የሚፈልገው በማንኛውም መልኩ ብቻ ኩፍር እንድትሸሰም ይፈልጋል ማለት ነው ተጀነት እንድታጣ እና የነሱ መንገድ ምንድነው ሊላ ማለት ጠሪቀተል ሀያት ማለት ነው የኑሮ ዘይቤ ያናኗር ዘይቤ ዳግም ፍልጣኔ የሚሉት ማለት ነው እና በፍልጣኔ ሽፋን የሚሰራው እና ብልግና ነው የነሱ መንገድ ያንን በስልጣኔ ሽፋን የሚያራምዱትን ያኗኗር ዘዴ ተላብሰህ እነሱን ሆነ ህሳብ ተከተልክ ድረስ በምንም አይነት አንተን እንደ ወገን እንደ አባል አድርገው ሊይዙ አይችሉም የነሱን ቀይ የነሱን ኩብረት ካላነገብክ ድረስ ነው የሚልህ ማን ስለዚህ ምርጫው ምንድነው እንደተመኙት የናንተን ኩፍር የናንተን ጀራኢም እፈልጋለሁ ብለታልክ ያው እነሱ አባል መሆን ትችላለህ ያውን በጥርጣሬ ጎሪጥ እየታየ እውነቱን ነው ወይስ እየተባልክ ማለት ነው እኮ ደሙ አይታመንም ካልሆነሳ እኔ እናንተን አውጫቸዋለሁ ጌታዬ ነግሮኛል ምስጢሩን እንግዲህ ደህና ሁኑ ብለህ ምትል ከሆነ በጊዜው ቦታ የለህም በነፍስህ እንጂ የተናጨ ወደክ ነው ግን ጌታ ዘንዳ ተይዞልሃል ነው ምርጫው ያንተ ነው ፈመን ሻአ ፈለኡመን ወመንሻ ሻአ ፈለክፍር አላህ Subhanahu Wa Ta'ala በእምነታችን የምንጠናና የጥላቶቻችንን ተንኮላው ቀን ለመከላከል የምንችል ያደርገን እያን የዛሬው ደርሳችን ዘላይ ይተካለላል ሰለላሁ ዐለይሂ ወሰለም